እሺ ما في قارئ كلكم ساكتون ተርቲብ አታደርጉም እናንተ በዚህ ሳምንት እክሌ ቅራ ቶሎ እንደዛ بسم الله الرحمن الرحيم الحمد لله رب قل بسم الله والحمد لله والصلاة والسلام على رسول الله لا تقل بسم الله الرحمن الرحيم ባለፈው እንትና እያልኩ አይደለም እንደ ይሄንን إذا قلت بسم الله الرحمن الرحيم شارك معك الله يا ربي ሸይጣንን ጅንም እንሲዎቹም ሙጅሪምም ካፍርም ፋሲቅም ዛሊምም ከኔ ጋር እንዲቀራ አላህ አግዝ ማለት እኮ ነው إذا قلت بسم الله الرحمن الرحيم ያልከው እንደሆነ እውነት እኮ ነው ያህዋን ያ ረቢ ጅንም እንስም ሙጅሪምም ካፊርም ፋሲቅም እውነት እኮ ነው አይዋ ሁሉም ደግሞ طيب رجل يريد أن يجامع زوجته اللهم بسم الله اللهم جنبنا بسم الله الرحمن الرحيم አለ እዛ ላይ ሐዲስ ላይ አለው የለም بسم الله الرحمن الرحيم ካልከው ሸይጣንን በር ላይ ቆመ አስከፍትለትና ከኔ ጋር ጅማ እንዲያደርግ ከኔ ጋር እንዲበላ እንዲጠጣ ማለት እኮ ነው لكن اذا قلت بسم الله والحمد لله خلاص ይሄ ነው መምኑዕ ነው ቢስሚላህ አሁን ጀማዎቹን አንድ ስናስቀረው እየከለከልኩ ነው እንደው ጠዋትም የሚቀሩ አሉ አንዳንድ እንደ ቢስሚላህ لعلهم ممكن ለመዱ መሰለን ጀማዓ ተብሊግ ላይ ቢስሚላህ الرحمن الرحيم ይላሉ አንዳንዶቹ ነው ሳያውቁም ነው لكن قل بسم الله والحمد لله والصلاة والسلام على رسول الله قال المؤلف رحمه الله تعالى ሼኮቻችሁ ላይ እንዴት ነው የቀራችሁ እናንተ ቢስሚላህ እንደዛ ዝም ብሎ ይሰማል ምንም ረድ የለም كل ذي بال لا لا يبدا فيه بسم الله فهو ابتر ببسم الله على بسم الله الرحمن الرحيم አይደለም حديث راسه ضعيف بما هو كل ذي بال لا يبدا فيه بسم ፈወኢላ ከረቅጣውን አሃዲሶቹ ደካሞች ናቸው። ነገር ግን ድዓፉ ከተሰሰበ ዩቀዊ ባዕዱሃ ባዕዳን አንዱ አንዱን ያጠናክራል ማለት እኮ ነው። ይ እኔም ሱአል የጥራው ነፍሱ ከይፈ ተቅረቡ አላ መሻይኩም ብስሚላህ ራህማን ራሂም ስትሉ ዝም ብሎ የሚያስቀራችሁ የሚያስቀሩት ያ ማ የቁሉን ሸያን ወላሂ ማ ሰሚዕቱ ሲዋ ልዮም ሐታ መሻይኮቹ ሙብተዲአዎቹ እኔ እንጃ حتى مش عالم ሆኑ ከሙብተዳዎቹ ነው ዝም አይሉም በዚህ ላይ طيب እዚህ ላይ ይሄን ሐቂቃ የማደርገው طيب بسم الله الرحمن الرحيم والف هذا الكتاب ይላል እንዴ الباء حرف جر واسم مجرور بالباء ايوه وعلامه جره ايوه المقدره المحذوفه اي اؤلف او اكون او اقرا استعين بتسميه الله ما تكون እዚህ ላይ ለይሰ بسم الله الرحمن አይደለም ብዙ ኪታቦች አሁን ሲጀምሩ ቢስሚላህ አርህማን ረሂም ነው የትኛው ነው አይ ሙቀዲማ ቢስሚላህ ማለት ይሄ ይሄንን ቅሩ ማለት አይደለም። ቢስሚላሁ ለይሰ ያኛ አይደለም ሙአልፉ የሚቀራው ማለት እኮ ነው የሚቀራው ኪታቡን የሚጽፈው ኪላፈን ሊሺአ ከአንዳንድ ደግሞ ጀማዎቹ ደግሞ ቢስሚላህ ስለማይሉ እኔ ቢስሚላህ ብዬ ነው የሚጀምረው ማለት እኮ ነው ይሄ ለይስ هذا ከዚህ የባቡን እንተና እያልኩ ነው ይሄ ኪታቡን የመጀመሪያው አሁን ለምሳሌ ኪታቡን ሲጀምር ቢስሚላህ አለበት ዋضح ነው ይሄ ደግሞ ስትቀራ ግን ቢስሚላህ ነው እንጂ ቢስሚላህ الرحمن الرحيم አይደለም ይሄ በጣን ለልኪታብ ኪታቡን ለማጀመር ለማጻፍ ለማቅራት የሆነ ነገር ለማሳብ ቢስሚላህ ነው እንጂ ليس بسم الله الرحمن الرحيم اما هذا እዚህ ላይ ያመጣው ايوه ኢትራፈ ለሰለፊ ከለፎቹ ደግሞ ክታባቸውን ታሪፍ ሲያደርጉ ቢስሚላሁን ይጽፋሉ ለዛ ነው እንጂ ኢምቲታለ ለሰለፊ በለው ይሄና እኔን አይተዩ እኔም በዚህ ላይ አሁን لماذا لا تقول ስትበላ بسم الله الرحمن الرحيم ብለን ለምን አትቀራም ለምን አትጀምርም እንደዛ ከሆነ እሺ لا انت بس واقع ነው ይሄ عقلا ነው ሸርዕን ባያስፈልግም طيب ተቁሉ ቢስሚላህ الرحمن ንብላ ቢስሚላህ الرحمن በሉ ሁላችሁም ቢስሚላህ الرحمن الرحيم በሉ هل هذا يعقل امتثالا للسلف በሉ እዚህ ላይ ቢስሚላህ ዝም ብሎ ኪታባቸውን ታሊፍ ለማድረግ ቢስሚላህን ይጽፋሉ ነገር ግን ቢስሚላህ ብቻ ማለት ኡአሊፉ አክቱቡ አቅረኡ طيب وسط الآية بسم الله انشي يلا انشي هذا ما وقر في قلبكم لا نستطيع أن نزيله <laughs> ما من انشي طيب كل ذي بال لا يبدأ فيه بسم الله الرحمن الرحيم لا حديث بسم الله الرحمن الرحيم لا بسم الله الهلال بسم الله الهلال مع كونه ضعيفا حديث رازو بسم الله الهلال بسم الله تجمروا ማንኛን ነገር ደግሞ ረህመት የለበትም የተቆረጠ ነው ጽጽት ደግሞ ቅያማ ቀን ደግሞ በሰውየው ላይ ጽጽት ይሆንበታል ነዳማ ይሆንበታል ላኪን በቢስሚላህ ማዕነስ ነው ቢስሚላህ ነው بسم الله الرحمن الرحيم የሚል ሌላ ሐዲስ የለም ايه لا لا اضعف ነው ضعيف ሳይሆን اضعف በለው አለ نعم اضعف ነው امم وفيه شهر ابن هوشب ሀዲሱ ደግሞ ውስጥ ያለው ደግሞ ሻርብ ነሆች ናም አፍ በለው በማዎቹ መውዱ ይላል ቃለ ሼክ አልባኒ ረሂመሁላሁ ረህመተ ዋሲያን በዚህ ሲጋ እኔ አሁን አልኩ ያለው ሲጋ የማያልሰው የሆነ እንትና ሸክ አለበት ይላል። የሆነ በቀልብ ውስጥ ሸክ ትንሽ በሰለፎች መንገድ ላይ የሰለፎቹ መንገድ በአንድ በኩል የተሟላ ነው፣ በአንድ በኩል ነቅስ ያለበት ብሎ የሚያስብ የሚያጠራጠር ሰው ይላል። قل يا أخي هذه الكيفية إذا أردت أن تقرأ قال قبل إمكانكم لا نستطيع أن نزيلها ني نعم. نحن قرأنا حتى لش مشايكو تشاتين شافيا يهونوت يقولون والله نين دم نياهون هون دالكون دزان ملوت حتى أما في المملكة وتليم حنابلة وجو حنابلة أكثرهم من السلف نو أكثرهم 100% يا حنابلة مذهب የሚከተሉ 100% ሰለፎች ናቸው እንዶ 199 እንበል እስቲ ወይም አንዳንዶች እንትና ስላሉ لكن لا يقول بسم الله الرحمن الرحيم قال المصنف ما سمعت الا اليوم ተማሪዎቹ ከሌላ ቦታ መጥቶ እዚህ ጋር የሚቀሩት ረድ እያረኩባቸው ነው المهم على شأنكم طيب <laughs> ما الفرق بين ማል ፈርቁ ባና ጠይቁ እስቲ كل شيء لا يبدأ في بسم الله بسم الله الرحمن الرحيم يا لو هي ይሄንን على شأنكم يلا كروش يعني بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم قال المؤلف رحمه الله يموت عندنا إمام البربهاري قال المؤلف حفظه الله تعالى تلالك أو يقال له وقال الآخرون قال المؤلف حفظه الله اللهم ارحم شيخنا اللهم ارحم لشيخنا يتشالل نعم اللهم اغفر لنا لم يسقروا يتشالل نعم أنت لم يسقروا እንደዛ ብለህ መጀመር ትችላለህ يلا እሺ ولعل هذه كمقدمة أخذه من أخذه وتركه من تركه أي من ترك أيجي يلا إيش قوله قوله مم. يعلم السر واخفى وهو على عرشه استوى نعم فكونه يعلم ما في الارض وما تحت الارض وما تحت الثرى لا يتنافي مع كونه فوق العرش سبحان الله نعم لأن الله جل شوف الزلاي فكون الله عز وجل يعلم ما في السماء فكونوا ما هون بلو ازداد فكونوا مالت ما هون والله سما وست الله ما وقو مدرست الله ما وقو ሸራ ማለት አፈርስን ማለት እኮ ነው። እንተቢ ምድርና ሸራ የተለየ ነው። ማታህተ ቱራብ ነው። ተራ ማለት አፈር ውስጥ ያለው ማለት እኮ ነው። ምድር ውስጥ ያለው ሹፍ ሰማይ ውስጥ ያለው አላህ ማሆኑ የሚያውቁ ማሆኑ ሰማይ ውስጥ ደግሞ ያለው ማወቁ፣ ምድር ውስጥ ያለው ደግሞ ማወቁ፣ አፈር ውስጥ ያለው ማወቁ ዋድህ ነው። ወኩለ ሸይ ማወቁ ላይ ተናፋ አይጋጭም። እዚህ ላይ እንተ ቢሲ ላያተናፍ አይዋ ውድቅ አያደርግም። በሁለቱም ማለት ትችላለህ። እሺ ምኑን ማዕከውኒ አላህ የት ማሆኑን አርሽ ላይ ሆኖ ደግሞ ምድር ውስጥ ያለውን አፈር ውስጥ ያለውን ማወቅ ዋድህ ነው። ኩለ ሸይ ማወቁ ደግሞ ላየተናፋ አይጋጭም። ከምን ጋር ከውኑ አለል አርሽ አርሽ ላይ ሆኖ እነዚህን ሁሉ ነገር ማወቁ ደግሞ አይጋጭም፣ ውድቅ አያደርግም ማለት እኮ ነው። እንዴት እነዚህ ሁለት ሁሉ ይችላል? አርሽ ላይ ሆኖ ምድር ውስጥ ያለውን አፈር ውስጥ ያለውን እንዴት ያውቃል ያለው አንዳንድ ናም ኢዛ ቃለት ለከ ቃኢለቱን ኢዛ ለከ ቃለ ቃሉ እንዳትል እዚህ ላይ ኢዛ ለከ ኢዛ ቃለት ለከ ቃኢለቱን አንዷ ባባ አሳነስና አይዋ አይዋ ሁሉ ረድ አለያ የለ لأن الله جل وعلا يحيط بكل شيء ሁሉም ነገር ከቧል። ولا ለይሰ ሁናከ መን የኽሩጁ ሚን ሐይጠቲ በለው ከአላህ ደግሞ አይወ ሐይጣ ከአላህ ደግሞ መክበቡ የሚወጣ ሰው የለም። ሁሉም ነገር በእጅ ውስጥ አድርጓል ማለት እኮ ነው። ጠይብ ወላ ዩሒጡ ቢሂ ولا يحيط به የአላህን ዕልም سبحانه وتعالى ማንኛውም ደግሞ አላህን የሚከብ የለም። ሁወ ለዚ ዩሒጡ ቢሂ ነው እንጂ በራሱ ዕልም ከአላህ በላይ አውቃለሁ። ወቀድ የኩኑ ሁናከ እንደዛ ሊኖች ይላል ያ ማ ረአይና ላኪን እሺ شيء. والخلق كله ها؟ بالنسبة إليه سر وأخفى وأخفى የቱ ነው ስረን ሙተቃርብ ነው ያዕለሙ ስር የተደበቀ ነገር ያውቃል ወአክፋ ወአሸድ በላይ በደንብ የተደበቀው ማለት እኮ ነው አይዋ አክፋ ሙባለጋ ነው አፍዓል ተፍዲል ነው ምን ኸፋ የኽፊ ኸፋአን አው ኢኽፋአን አይ አይነ ልሙሰሪፉን አይነ ናሕውዩን ኸፋ ተደበቀ የኽፊ ይደብቃል ኢኽፋአን መደበቅ አው ኸፋአን ነው ዋድህ ነው መስደር ነው አልመስደሩ ማ አይዋ ፊዕሉ ከማዳው ፊዕሉ ከድርጊቱ ሶስት ማምጣት ነው ሶስት የሚመጣው ማለት እኮ ነው ضرب يضرب ضربا واضح ነው فهو مضرب طيب خفى واخفى ማለት ወአሸድ ማለት እኮ ነው ሙባለጋ ማለት እኮ ነው አፋለ ተፍዲል በለው የበለጠው ደግሞ የተደበቀውን طيب ስር ነው አለም የተምኪንም በስተርጃ በስተጀርባ ያለው ነገር ደግሞ የተደበቀው ነገር አለ ዋዘህ ነው የበለጠ ደግሞ ተምኪን ቤት አስቀምጦ የመጣውን ነገር የሚያቆሳ አለ هذا بيد الله عز وجل متقاربان كالإرادة والمشيئة نزيل له ኢስቲጣ እኮ ነው የከበበው በራሱ ዒልም ማለት እኮ ነው። ኢሃጣ ማለት ለይስ አሁን ከቦ አጥር ውስጥ አስገብቶ አይደለም ሁሉም ባለበት ሙታኑ እዛም እንደሚሰራበት አላህ ነው የሚያውቀው። ጠይብ እኛ እዚህ ውስጥ ምን እንደምናስብ አላህ ነው የሚያውቀው። ወላ ዓለም አልእስላሚ ቀርቶ ዓለም አልመክሉቅ ምድር ውስጥ ያለውን ደግሞ እሱ ነው የሚያውቀው። አይ ሁሉም በራሱ ዕልም ደግሞ ምን እንደሚሰራ ደግሞ እሱ ጋር ነው። ወላክን ይገርማቸዋል በውለይታ የምናገረውም ማዕሳ በውለይታ ይጽፍበታል በአረብኛው ከማታ ፊ ባዕድ ረዋያት ሰውየው በፈለገው በአጀም የሚሰራው ነገር በአረብኛ ይጻፍበታል አለው። በጉራገኛ ሰውየው የፈለገውን ነገር ቢሰራው ጉራገኛ እናውቅም እስቲ ሌላ መላኢካ ጉራገኛ የምታውቅ አንተ ነው ብሎ አይዋ አያስተርግሙም ማለት እኮ ነው። ዋድህ ነው። ያዕለም ኢሓጣ አድርጓል ማለት እኮ ነው። ማንም ከሱ እጅ አይወጣም። ወለው ኩንቱም ፊ ቡሩጅ ሙሸየዳ ወለው ኩንቱም ፊ ቁሱሪን በጣም በፎቅ በደንብ የተሰራው ከፍ ያለ ውስጥም ቢወጥኑ እዛ ውስጥ የምትሰሩትን ነገር ያውቃል ወየጠሉ ዐለይህ ናም አመና ኢሓጣ እዚህ መባል መክበብ ስር ማስገባት ብቻም ሳይሆን ባሪያ ደግሞ ሲሰራው ለው አንተ መሰለን ጉንዳንችኛው هذه لو كانت في يدك ወዴት እንደምትሄድ ምን የምትበላ ካነከ هذا مثال ይሄ ጥሩ አይደለም ነገር ግን ላኪን አላህ ከዚህ በላይ ያውቃል ማለት እኮ ነው አመና ቢሂ ወስተለምናሁ እሺ والخلق كله بالنسبة إليه صغير كل كل شيء بالنسبة إلى علمه በለው አንተ እዛ ላይ ይ بالنسبة إلى علمه በለው ፍጡራን እነዚህ ሁሉ ደግሞ ከአላህ ጋር ደግሞ ስታነጻጽረው እንዲህ ስታየው ደግሞ እነሱ የሚሰሩትን ደግሞ በጣም ትንሾች ናቸው ደቂቅ ናቸው ደቂቅ በጣም ትንሾች ናቸው ማለት እኮ ነው እሺ وهو العظيم ليس إلى ذاته بلو ለይስ ኢላ ዛቲህ በለው ኢላ ዒልሚ በለው እንጂ ኢላ ዛቲህ በለው ኢላ ዒልሚ በለው ያ ዘምላ እሺ ከላሸይን እንደ ምንም የሌለው ነገር ነው። ፍጡራንና መክሉቆችን መክሉቆችና ከአላህ ዕልም ጋር ስታወዳድረው እንደሌሉ ነው። ለይሰ ቢዛቲሂ የአላህ ዛትና የህዝቦቹን ደግሞ የመክሉቃንን ደግሞ ስታነጻጽሮ እኮ ያለ ማለት እንደዛ አይደለም ያ አኺ ይሄ እንተ በዚህ ላይ የአላህ ዛትና የመክሉቆቹን ደግሞ ስታነጻጽረው እኩል አይደለም ማለት ነው አይደለም ያ ለይሰ ከዳለክ ላ የአላህ ዒልምና መክሉቆቹን ደግሞ ስታነጻጽረው የአላህ ዒልሙ ይበልጣል ደግሞ እነሱ ደግሞ ሰጊሮች ናቸው ጥቃቅን ነው ነው የምትሉት ደቃቅ ነው ነው ትናንሽ በሎስ ለይሰ ቢዛቲሂ ገባችሁ እዚህ ላይ አልገባችሁም ለአናኖች ሰ የአላህን ዛት ከመክሉቆቹን ጋር ስታነጻጽረው የአላህ ዛቱ ይበልጣል ብሎ አንዳንድ ሰው ይፈሰራል ጃሂሉ ላ ዒልሙሁ በለው ያ አኺ የአላህን ኢልምና የመክሉቆቹን ደሞ አህዋሎቹን ስታነጻጽሩ የአላህ ኢልም ይበልጣል ለምን ያውቃል እያንዳንዱ የሚሰራውን ነገር ማለት እኮ ነው እነሱ ቀርቶ ገና ከነሱ የሚገኘው ነገር ያውቃል። ህክማ ምን ህክመቲ ከነሱ የሚገኘው ቀርቶ ገና ትውልድ ትውልዱን ያውቃል። ከሸም ከአቡ ፋጢማ ስንት ዝርያ እንዳለ ሚሊዮኑ የሚወጣው እሱ ነው የሚያውቀው። ናም ላኪን ኢልሙሁ ለይሰ ኸፊያን ዐለይህ واضح يا اخوان ليس كذاته ذات الله عز وجل كذا ايوه س... ك... لا يعرف احد بس زلاي زقاو برون زقاو امم يا الله ذاته ከሰማይና ምድርና ከመቆሎቆቹን ደግሞ ስታነጻጽረው የአላህ ዛቱን ይበልጠው ብለው ምን ላ ያ አኺ ሙጀይድ ያ አኺ ሱብሃንአላህ انقل كما نقل المؤلف من المشايخ مؤلف من شيخ من ነው የቀራው ላሉ ወለቀድ ሰአልቱ አንድ አንድ አልጄሪያዊ ከሱ ጋር ሁኜ ሰአልቱሁ ወቅተረብቱ ኢለይ ጠጋ ብዬ እሳቸውን ከደርስ በኋላ ስጠይቃቸው በማላ ነው የቀራችሁ? ቃለ ቀራአቱ አላ ሸይክ ኢብኑ ዋዝ መትኗን በሳችሁ ላይ ነው የቀራው ይላል። ወነህኑ ቀራአና አንሁ ናም ዋضح ነው ያ እኽዋን وعليكم السلام ورحمة الله እንቁል ምን ሐይሱ ነቀለው እነሱ ከወሰዱ እናውሰድ በካሴት አይደለም እሺ እሺ وهو العظيم الكبير واضح ነው المتعالي በስ ዒባራ እንደመጣች ብቻ ማፈሰር ነው ትርጉም ለፍዙ እንደመጣ ብቻ አስቀምጥ ምን ለምን ትፈልፍላለህ طيب እሺ አያ እንደሌለ ነው የአላህን ነገርና የአላህን ዕልምና የመክሉቆቹን ደግሞ ስታነጻጽረው እንደሌሉ ነው እነሱ ከላሸይን ከለይሰ መውጁደን በለው እዛ ላይ በአረብኛ እንደሌለው ነው አትኮን የለው وهو العظيم وهو العظيم الكبير طيب እዚህ ላይ يفسر البعض አንዳንድ ሰዎች እንደዚህ ይላል وهو العظيم في ذاته والكبير في أفعاله ይላሉ أي أنتم معي يا إخوان في حواسة ولا فتنا እንዴት ሆናለሁ يورقال عياذا بالله يا أخي كن معنا أبشر إن شاء الله أما فتناه هو فالله كفيلك إن شاء الله شوف وهو العظيم الكبير بلو وهو العظيم اسم من اسمه عظيم في اسمه بلو والكبير في صفاته بل نعرف أنت امم عفوا رسالة من المملكة العربية السعودية مم. معظوم درتها أنا طيب يلا إن شاء الله خير الله ايش المتعالي الجليل سبحانه وتعالى هو العظيم في اسمه والكبير في صفاته والعكس صحيح بلو والعظيم في اسم في صفاته والكبير في اسمه ማለት ትችላለህ በሁለቱም ነገር ግን في اسمائه በለው አንተ والعظيم في اسمه والكبير في صفاته በለው ግልጽ ነው طيب المتعالي የተለቀው الجليل سبحانه شديد وتعالى المهال የለም እዛው እዚህ ላይ አልሙተዓሊ ወሁወ ሸዲዱል ሚሃል አይ አልሙተዓሊ የተለቀው ነው طيب ولا تقل ما لم يكن لله عز وجل أن هذه الأسماء هي الأسماء الحسنى بليها تناقر أي ولقد اعترضوا على شيخنا صالح بن عثيمين አንዳንድ አስማዎቹን አስማኡል ሁስና ብሎ ስለተጠቀሙ ኢዕትራ ተደርጎባቸዋል በሳቸው ለአንዳንድ ጀሚል ጠይብ ይ እስቲ ክታቦቻቸውን ከፍተው ይኸው ይ የለም እነዚህ ጀሚል ጠይብ ወለቀድ ኢዕተረዱ ዐለይህ አላ ሸይክና አይዋ መስቀመጥም የለበትም ብሎ ይናገራሉ። ያው እንደነሱ ለማዎች ነው የተናገሩት። ለይሰ ሚትሊ ናም ግን የተናገሩ ወሑቀ ለሁም አን የቁሉ በሉ እዛ ላይ ወሑቀ ለሁም አን የቁሉ ትክክል ነው። እለም አኩም አህልም ባልሆን ናም አንዳንድ ጊዜ ናም እሳቸው ላይ ረድ ናም የመሻኮቻችን እንትና ይዘን በእሳቸው ላይም አንዳንድ ነገር ደግሞ አንቀበልም ናም ወሁቀ ለሁም አን የቁሉ ጠይብ አይወህ ጀሚል ለይሱ ምን አስማኢሂ አና ዑለማዎቹ አብዛኞቹ እነዚህ ደግሞ ሲፋቱን የሚገልጹ የሚገልጹ ነው እንጂ አስማ አይደለም ይላሉ وقال عدد منهم እነዚህ አሁን حتى ማን ነው ሼክ አብዱል ከሪም አልኸዲሪ እነዚህ ወደ አስማ አይቆጠሩም። ለብቻ ሰዎቹ ደግሞ ከዛ ከአስማል ሁስና ብሎ ስለሚያስቡ ጥሩ አይደለም። እነዚህ ደግሞ እንዳትጠቀሙ ይላሉ። እነዚህ ደግሞ እዛ ጋር ማድረጉም ጥሩ አይደለም ይላሉ። ወሁ ለሁም ትክክል ነው ደግሞ ለው ማን አህሳሃ ደኸለ አልጀና እነዚህ ደበጣሃ በደንብ ያፈዘው ከትርጉሙ ትርጉሙን የተከተለው ሰው ከትል ያደረገው ጀነት ይገባል ማለት ትክክል ነው። እነዚህ ደግሞ ከዛ አይደለም። እነዚህ አጠይቡ ወልጀሚሉ ليسوا من اسماء الله عز وجل على ዑለማዎቹ እንደዛ ይላሉ رحمهم الله رحمة واسعا إن الله طيب ايوه ان الله منزه بلو ان الله منزه بلو إن الله طيب የሚለው ان الله طيب የሚለው منزه بلو إن الله جميل ان الله منزه ነው لستم እሱም ነው لا يقال እንደዛ ነው لا تقولوا السلام عليك يا الله عليك እንዳትሉ فهو السلام لا تقولوا ان الله هو غاري ان الله غاري ይሄ ጠይም ማለት ጋሪ ማለት ጥሩ ነው ማለት ነው አይደል እንዴ ጥሩ እንዳትለው ፈቢህትም እሱ ጥሩ ነው እንጂ ምን ምን ايوه خلاص قل منزه منزه خذ هذا የተጠረት ያለው ማለት እኮ ነው ሁሉም ነገር የተላቀ ማለት ሁሉም ነገር ማለት እኮ ነው ልቅና ለሱ የሚገባው <coughs> يا اخي لن تجد هذه العباره خذها እሺ ቁል ቀብለ ጥያቄ ለህበ እሺ እንዴት ነው እስቲ እነላ ጥሩ ነው ጥሩ ነገር በስተቀር አይወድ አይወድም ብላችሁ አይደለም ላለ هذه الاستي መሻይኮች አህለ ሱና ዘንድ ሄድና ቃለ ጠይብ የሚባለው ሙነዘሁም ብሎ ነው የፈሰረ የሆነ ሰውየው በልና ትክክለኛ መንሀጅ ያለው ሰው ጋር ሄድና ጠይቀው እስቲ እስቲ ትክክለኛ ወይም ሙምኪን መሻይኮቹ አህለ ሱና ካሉ ደውልና ጠይቁ እስቲ እንደዚሁ ላለ ትክክለኛ ናም ትክክለኛ ሰለፍ ካለው ናም ትክክል ብለዋል እም ናም አይ እንትን አሁን ቃኢድ ላይ ማለት ነው መሰረት ናም አለው እንትን ቀጥታ የመጣውን ነው የምንቀበለው ይላል እም ማለት የመጣውን ናም የመጣውን የምንቀበለው እነዚህ ደግሞ ለዛ እኮ ነው እነዚህ ነው ተሆነው ቀጥታ መስየለ ነ የትኛና ይሄ ነው طيب لا منظم مؤول ነው ይሄ ተፍሲር መጣለት በቀጥታ አልመጣም በቀጥታ መጣ፣ ግን ማወል ሆነ። ያ ኪናም ቀጥታ የመጣውን አስፋውን ኑምሩሃ ከማ ጃአት አይደለም እንደ አስማዎቹን እንደመጣች ነው የምናሳልፈው አይደለም። ወላኪንሃ ሙአወላ ዑለማዎች ነው ታዊል ያደረጉት። ወታዊሉ ታዊላኒ ታዊሉን ሳይጉን መንቁል የሆነ ትወስዳለህ። ናም ይሄ መንቁል ነው፣ መንቁል ነው ናም ኪታቡ ተውሂድ ለምን ሁዘይማ ጻፉ እስቲ አላችሁ? ኪታቡ ተውሂድ ለምን ሁዘይማ አስማውን እዚህ ላይ አንተ ነው ማስረጃ የጠየቀን። ናም ንሩሃ ትክክል ነው ጥያቄ እንደመጣች እናሳልፋታለን። ትክክል ነው። ነገር ግን ወማ ካነት ሙአወላ እናሳልፋትም። ወማ ካነት ሙአወላ በሎ ወተእሊፉን ወተእዊሉን ገይረ ሳይግ ነው። ይሄ ደግሞ ሳይግ ነው እንጂ ገይረ ሳይግ አይደለም። ተፍሲሩ ሳይግ ማለት የሚበቃ መንቁል የሆነው ማት እኮ ነው። መንቁል አብሽር ያኪ ስለንተውሂድ አብሽር እንፈልጋለን። ወላ ጥያቄው ፊት ተውሂድ ፊል አቂዳን በተመለከተ ቀርቶ በፍቅም የፈለከው ላኪን ለው ሰአለና ሙብተዲዎቹ ቢጠይቁን ጥሩ ነበረ። አንቱም ታዕሪፉን እናንተማ ስለምታውቁ ሙብተዲዎቹ ከነ መስረጃን እያመጡ እስቲ ለይሰ طيب من باله لا لا يقال أن الله طيب بل منزه كتاب التوحيد لابن خزيمة إيه كتاب ترونه بتام بتام ترونه ابن خزيمة بنقرات الله إذا سئلت من هو إمام من أئمة المحدثين كتب له ابن أيوة إمام البخاري علم ابن خزيمة ጥያቄ አላህ ያደርገው ወይም ደግሞ በጋዜጣም በሌላ ነገር ደግሞ የሆነ ጥያቄ መጠልህ መን ሁወ አኢማ ሚን አኢማ ልሙሐዲሲን እስሙሁ ኢማም ልሙሐዲሲን ብሎ እንደዚህ ከተጠየቀው ቁል ለሁ ኢብኑ ኹዘይማ ነው። አይ ኢብኑ ኹዘይማ ነው። አማ ኢማም አልቡኻሪ ሙሐዲስ አልሙሐዲሲን ነው። የሙሐዲሶቹ ሙሐዲስ ነው። ዋድህ ነው። طيب يلا ሸይ የሚለውን ሰባ አላህ ላይ ኢጥላቅ ማድረግ ይቻላል። شيء لا عيب بالم عيب بالم يا أخي طيب <coughs> ما يسمى بالبرهانات والبرهان ينقسم لأربعة أقسام الذات والوضعيات والموضوع له والمحكوم عياذا بالله ولزان داتت لا لا يسمى النزي أون شيء مبالو بالنزي أون بقطرقو منطق نو هي أون منطق نو بالنزي مقباو لا الله شيء عيب بالم كلا شيء مبالو ከአላህ ውጭ ግን ይባላል። ከላሸይን ይባላል። ለአላህ ግን ሸይ አይባልም። እነዚህ ግን እነዚህ ግን ይህ መንጥቆቹ ደግሞ አይዋ ሚን ባብ ረሂ አይዋ ምንድን ነው አልቡርሃናት ይባላል። ሴተን ምንድን ነው ወደ እኛ አታምጣ ማለት እኮ ነው። ሼካችን እንደዛ አላሉ። قل أي شيء أكبر شهادة نعم لا السم أول ما يا أخي بارك الله لك آه نعم الله لا يتلاقي الدرجة نعم. إيه، إن زي قالوا آه، ها شيخ حسين تفسير ها شيخ حسين تفسير إذن በደንብ ይወስደው በደንብ ይስቴና የዛሬ ሳምንት በደንብ በደንብ እስቲ አይተና በደንብ አይተና ኢንሻአላህ ለዛሬ سامنت ፈተና ወረቀቱም ይዛችሁ ነው ብያለሁ። እስካሁን አላመጣችሁ። እስቲ እስከዛ በደንብ እስቲ አይተና እስቲ ገምግመ በል እሺ ሰፋሃ ስንት ነው አሁን የተነሳው ኢብኑ ሁሰይን ክታቡ ላይ ሙጀለዱ الثاني አይ ሰፋ የተ- የተነሳው መሳላ ሰፋ አላስታውስም። ሙጀለዱ الثاني ሁለት ሙጀለድ ነው። ሙጀለዱ الثاني በመጀመሪያ ላይ ነው። ባብ ነው። አንድ ሙጀለድ አይደለም። ሁለት ሙጀለድ ነው። ያው ከሸሩ- ባንድ አዘጋጅቶታል አዎ እናንተ ሁለታችሁን አለያያችሁ። በምን ላይ ነው ያላችሁ? በሲፋ እስቲ አይታችሁ በምን ላይ ነው አያ አንተ እኔ ተፍሲራቸው ድምጻቸው አይዋ ናም ቃል ወዷል መንጥቅ ነው የሚከታተሉ አሉ እዛ ላይ እስቲ አይ መንጥቅ ይከታተላሉ እዚህ ላይ አይደለም ትክክል አይደለም ብለው እኮ ረድ ያደረጉበት አንቀበልም እያለ አይደለም እንዴ ሼክ ያህያ አልሐጁሪ ይሄ ራሱ ምን ላይ ተፍሲሩ ትክክል አይደለም ይሄ እዚህ ላይ የፈሰረው ሼኩ በዚህ ላይ ተንሸራቷል ገደል ውስጥ ገብቷል ብለው እኔ እኔ ሪሳላ እኔ ጋር አለ እም ለዚህ እኮ ነው ካሴት ደግሞ ታደመ ላቡድ አን የቅረኡ ምን አፍዋል መሻይኽ እዚህ ላይ የአልሐጁሪ ትክክል ናቸው። طيب እዚህ ላይ አሁን የምለው ምን ምንድን ነው ያልከው? እስቲ እንደገና ጥያቄ ሸይ የሚለው أنا أقول لك الآن هل ما يمكن للبشر يمكن لله القاعدة المقررة لما مخلوق شيء منه لا الله هنا له طيب إذا كنا نثبت هنا مثاله صفاتنا ليست كصفات الله قالنا شيء ثبت هذا الجنال لاي استنت راسي راسي فلستي لحظة لحظة يا أخي بارك الله لك إيش بأبشر إن شاء الله اندوت تنين انقرأنا أبشر سفاء زين نسأل أبشر لا نثبت لله ما نثبت للبشر سمعه ليس كسمعنا وبصره ليس كبصرنا واضح نو ለይሰ ከማ ያቁሉ አንዳንድ ሰዎቹ ሁናከ ሸይኡን ሐቂቅያ ልላህ ወሸይኡን መጃዝያ ልልበሸር የሚሉ አሉ። አይደለም ይሄን ያለ የሚፈለግከው አንተ አይደለም አንተ አንተ ባትልህም ሀሳቤ እንደዛ እያለኝ ነው። ሁና ሸይ የሚባለው ለአላህ ሸይ ካደረግነው ሁና ሸይአን ሐቂቃ የሚባል አለው። ሐቂቂ ሸይ ሆና ደግሞ ለአላህ ሸይ አትባልም፣ ነገር ግን ሐቂቂ የሆነ ሸይ አለው የሚሉ አሉ። እ አላኩልን እኛ የምለው ይ ሐቂቀንና መጃዝ ነፊ ለማድረግ ሸይ የሚባል ለአላህ የለም። ላኪን መንጥቅ ደግሞ መንጥቅ እንከተላለን። ይ የፍልስፍና አርስጦና አፍላጦን እንከተላለን ካልከው አስቢት ሸይአ ሊላህ ያዕዘም ቢላህ طيب ما هو الشيء شيء ምንድን ነው ምንድን ነው ሸይ እ እ ምንድን ነው ሸይ ቃሉ ሸይ ማለት ሸይ ማለት ማ ላ ተስተጢኡሁ አን ተንዙረ ኢለይህ ማለት የማትለው ነው። በምን በቀር ዋድህ ነው ይኖራል አለም እንደዚህ ነገር እንደዚህ ነገር አለው የምትለው ነው ይሄ ሼኡ ደግሞ ቀድ የኩኑ ናሰን ወቀድ የኩኑ ገይረ ናስን የሚናገረውም የማይናገርም ሊሆን ይችላል ወላኪን ደግሞ እነዚህ ሲፋቱ ለመክሉቆች የመኑ በአላህ ላይ እጥላቅ አይደረግም ይላል አልመስአላ ኺላፍያን ብትሆን እኛ የምንከተለው የመሻኮቻችን ነው ሼክ ሳል ፈውዛን እችኛ ቦታው ላ ዩቃሉ ሸይአን ሊላህ አይባልም ይሄ አላሁ ከሸይን አይባልም ዋድህ ነው። ሸይ ካል ነው እዛ ላይ ይ አላህ እንደ ሸይ ነው ካልነው ቃለ ጀሰምናሁ ይ ዛት አደረግንለት ይኸው እንዴት እጅ ያለው ናም ሰብት ነው ናም ነገር ግን ወስፍ አደረገ ነው ማለት ነው በዛን ሰዓት ሸይ ካልነው ገልጸናል እኛ ይሄን ፍራራ ምን هذا وما تقول انت አንተ የምትለው ልክ አንተ ባትናገረው ሐቂቃና መጃዝ የሚባለው እዚህ ላይ ይህንን ባብ ብተው ጥሩ ነው። ለሙብተዲ ጥሩ አይደለም፣ ጥሩ አይመጣም። ባለፈው አንዱ እዛ ጠየቀኝ አንዱ አላህ ራሱን ቢጤ መሳይ ማፍጠር ይችላል እንዳለኝ። ይይ ዛሬ ቅራታችሁ ይሄንን ብቻ ቀርታችሁ ወደ ቤታችሁ ሂዱ። አላህ እንደ ራሱ ቢጤ ማፍጠር ይችላል አለኝ። ዋድህ ነው። ጥያቄ ያደርግባችሁ እንዴ? እ ليس كمثله شيء وهو السميع العليم ومن يشرك بالله فكأنما خر من السماء فتخطف إلى آخر إن الله لا لا يغفر يشرك به شيئا ويغفر ما دون ذلك لمن يشاء طيب እዚህ ላይ እነዚህ አያዎቹን እንዳለ ከአላህ ለው ካነ ማዐሁ አሊሀቱን ኢለላሁ ለፈሰደት አይልም እንዴ እነዚህ አያዎቹን እንዳለ ቢጤ አላህ ደግሞ ከአላህ በቀር ሌላ ቢጤ የለም ብሎ ነው ነፍዩ የሚያደርጉት፣ ውድቅ ነው የሚያደርጉት። ዋዘህ ነው እ ግልጽ ነው አይደል? ታይ ያኪ اخي እዚህ ላይ አሁን ደግሞ ጥያቄው የሰውየውን ጥያቄ እነዚህ የአህባሾቹን ፍክራ ያለው ሰዎች ነው እንደዚህ አይነት ጥያቄ የሚጠይቁት። ለነዙ ምን ብለ ነው ይሄ ሱዓል አቅል ያለም ነው ሱዓል አቅል ነው አለም ሱአል አቅሊ በአቅል ነው የምትመልሰው በመንጥቅ ነው የምትመልሰው ሱአል ነስ መንቁል ደግሞ በመንቁል ነው طيب هناك شيء ሁለት ነገሮች አሉ ሙስተሂላትና ሙምኪናት የሚባል አሉ ሙስተሂላትና ሙምኪናት የሚባሉ አሉ የሚመቹና የማይመቹ ሙሃል የሆኑት ሙሐመድ ነስር ልጅህን እድርሃለሁ ንካ አድርግልሃለሁ እ እዚህ ሆነ ይሄን እንጨት ያዝ፣ ያችኛዋን ጫፍ እስቲ ያዝ። አንቱም ያ ይማሂ ሙስተሂል ነው። የዛሬ መቶ ዓመትም እዚህ ጋር ቢቀመጥ እንጨቱ አይመጠለትም። ሙስተሂል ይባላል። ዋضح ነው። ሙምኪን ግን በወሳሉ ያሉ ሙምኪን በመሰላል ወይም ደግሞ እዚህ ጋር ሆኖ ወይም በገመድ እዚህ አይዋ ሊያዝ ይችላል፣ ለማዝ ይችላል። ዋضح ነው። طيب አላህ ደግሞ እዚህ ላይ ለይሰ ከሚትሊ ሸይኡን ያለው ሙስተሂላትን ነው ነፍ ያደረገው ውድቅ ያደረገው ሹፍ ውድቅ ያደረገው እዚች አያ ላይ ሙስተሂል ነው የማይመቸው ቢጤ ደግሞ ለሱ የማይመቸው ለኔ አይመችም ስላለው ነፍ ያደረገው ሙስተሂላት ነው ከፈለገው ግን ኢራዳ ሹፍ ከፈለገው ግን ይችላል ለማፍጠር እዚህ ላይ ማለት ሙምኪን ነው በሱ ላይ በአላህ ላይ ሙምክን ነው ለማፍጠር ከፈለገ ይችላል ሙምክን ነው ነገር ግን በእነዚህ አያዎቹ የሉም ስላለ ሙስተሂላት ሆኖ ተገኙ ግልጽ ነው እዚህ ላይ ما يسمى بالمستحيلات والممكنات ياذا بالله إن بر ما كفت لبنم أنا أنا أقول لك الآن تفسير حتى الشيخ الألباني ببوزو لاي አቅጣ ሳይሆን ረድ ተደርጉባቸው ይላል حتى نحن አንዳንድ ቦታ ሐዲስ እናስቀራው ወይ ወናህኑ المسكين እኛው መሳኪኖቹ አንዳንድ በሐዲሶች ላይ የጀማ የሼክ መሐመድ ማን ነው የሼክ መሐመድ አሊ አደም ወለዊ የእሳቸውን የሚወስደው ሪሳላ በሬ በቆሎ ላይ ባወጣው ዋድህ ነው። በበቆሎ ላይ ኮፒ ማድረግ በቆሎ በእኛ ሀገር አይዘራም ብላችሁ ከተዋችሁ ነው እንጂ ኮፒ ብታደርጉ ጥሩ ነው። ما شاء الله እኔ ጋር አለች። በሼካችን ላይ رد ስናደርገው የሼክ ሙሐመድ አሊ አደም ወለዊ ነው ወዘን ነው። ሼክ ሙሐመድ አሊ አደም በሼክ አልባኒ ላይ رد ያደረገው ነው የምንወስደው። ሼክ አልባኒ ላይ ليس نبيا وليس نبيا بشر محله عرضة وخطأ وصواب واضح ነው። إذن ሼክ ሳሊህ ሼካችን እንደዚህ ነው። በቃ እንትን አለ ምን እንዳልክ አሁን ምን አልኩ? እሱ አያዋን አሳውስ አያዋን ቁል አዩ ሸይ አክበሩ ሸሃዳ ሸይን የምለው በዛ ላይ ጥቃ ይቆናና ላቅ ዑለማዎቹ ታዊል አድርጓል። በሰ ከዶክተር አማን አብዱልከሪም አልኸዲሪ ሙሐዲስ ነው። ባውን አላም አልመምለካ እዚህ ላይ ባለማ ነው። ሼካችን ደግሞ በሳቸው ለርድ ሳያደርጉ ሸይ የሚባል አላህ ደግሞ አይቻልም። አንዳንዶቹ ደግሞ ሐቂቀተን ካልነው ይቻላል፣ መጃዝን ካልነው አይቻልም ብሎ እንተና የሚያደርጉ አለ። አላ ኩሉን ወልባቡ ሙግለቁን ዋድህ ነው ያ እንደዛ ብለን ብናልፈው ይሻላል ይሻላል እ አማ በካስ ምንድን ነው አብዱልመጂድ ነው ምንድን ነው በአፍሪካ ቲቪ ከቻለት ላይ ረዳ ያደረገው ምን ነበር እኔ ቦታው የሆነ ዕልሚ ሰውየው አቅያት አፍ ከሱ በላይ አለው ምላሰኛ ነው ናም ከሱ በላይ አለው ከሳዳት በላይ አለው ሐቂቀተን አላ አሪፍ ዋዳ በመጀመሪያ ጽፌ ለከድር ወፍራሙ የለም ነው ዩኒቨርሲቲ የማለው እሱ ሰጥቻለሁ ስጥ ብዬ ሰጥቻለሁ የእሱን እናውቃለን ምናምን ብሎ ነው ወረቀቱን ደግሞ ረድ ያደረኩበትም እኔ ጋር አለው አልሐምዱሊላህ ቁልቱ ለሁ በዛን ሰዓት የሆነ እንትና ላይ ስለ አላስታውስም አሁን አስማይን ነክቶ ነበረ በአማርኛ በብጣጥሽ ምናምን እንደዚህ ብሎ በአስማን ስነካው በዛ ለረድ ያደረኩበት ነገር አለው ሰላሁን ዝም ብሎ ነስ ብቻ ኮን እንትና አደረገው እንጂ ليس ندا علميا مفزعا ሰውየውም በደንብ የሚነከረድ አላደረገም እንደውም ረድ ሲያደርግ ሳህል ነበረው እንደውም አንድ ጠለቅ ብለህ አማርኛም ባታውቀው ገራገር ነው አሁን ረድ ሲያደርገው ላ ምን መዝሀብ አልሱና ወልጀማዓ ረድ ሳድርገው ለሰው የሚገባው ግልዘተን ፊል ከላም ወሊሳን አይዋ ርህራሄ አያስፈልግም። እሱ ርህራሄ አደረለት ላ እኔ እንደዛ አላልኩም። እንደዚህ ነስጥሩ ነው ግን ረዱ ላኪን ለይሰ ፊ ሀዘል ወጅ አይዋ ለይሰ ረዱና እደውልልሃለሁ ብሎ አልደውልልኝም እስካሁን ጠይብ نحن نريد ياك ردا علميا بعلم يتدقف واضح نو وردا غليظا بملاسم دمو غلظة ያለው ማለት ነው ክብደት ያለው ማለት እኮ ነው ሀታ አውቆ ለወደፊትም ደግሞ እንዲጠነቀቅ ማለት እኮ ነው طيب يلا الجليل سبحانه وتعالى طيب الجليل يا خلاص متعال هذه أسماء بلو من أسمائه الجليل والعظيم والكبير كل أسماء من أسمائه بل نايلة خلاص المتعالي ايه المتعالي يتلق وما تكون ايش سنة اه نعم فلا نقيسه بأنفسنا እዚህ እያለው ነው የምንከራከረው የምንጨፋጨፈው ፈላ ነቂሱሁ ቢአንፉስና አንተ ምንድነህ ሸይን አለም እንዴ واضح ነው لا تقل الله شيء بحقيقة المجاز مالت مجاز إننا حقيقة نتكلم على لوكال كو استعمال نار قالن ليس أسلوبا من أساليب العرب شيخ الإسلام تيمية مجاز إننا حقيقة تبلو من الطروت نقر اللي ملالو أي زلاي شوف فلا نقيسه أيوة عن قمتم أكل النار قم كنفسي يا شنجر أيوة قياس النار قم አንለካውም። እንደ ነፍስያችን ደግሞ አናረግም ማለት እኮ ነው። يقول شيخ الإسلام تيمية وما يسمونه بالحقيقة والمجاز يي وما يسمونه بالحقيقة والمجاز فليس بحقيقة ومجاز باون ساعت دمو ይላል በሳቸው ዘመን ሐቂቀና መጃዝ ብሎ የሚጠሩት ደግሞ አይደለም ليس الحقيقة في القرآن وأيوة والمجاز ሁሉም እውነት ነው እንጂ ቁርአን ውስጥ ያለው ደግሞ ሁሉም እውነት ነው እንጂ እውነት የሌለው ነገር የለም ይላል። ምን ብለን እንጠራለን ታዲያ ያ ሼክ الاسلام ተይሚያ ካልከው ቃለ ኡስሉብ ምን አሳሊብ العرب የአረብ ሲስተሞች ናቸው አረብ የአረብ አጠቃቀሞች ናቸው ብለን እናልፋለን الذين منعوا المجاز في القرآن في القرآن والسنة وفي لغة العرب عند كشيخ الإسلام تيمية من الحنابلة عند بل لعلك إن شاء الله ودفيت تدرس بثالن عندك أنهم تدرس بث الذين مجأوا من الذين منعوا المجاز من المتقدمين كأبو إسحاق الإسفرايني واضح نو واضح نو كشيخ الإسلام تيمية من الحنابلة طيب وابن مندادة من المالكية ابن مندادة من مذهب المالكي واضح نو وابن القاصي من الشافعية واضح انتبه النزين عقل ያለው ሰው ቀልብ ያለው ሰው ይጽፋል من المتقدمين كأبو إسحاق الإسفرايني واضح نو ومن الحنابلة شيخ الإسلام تيمية ومن ومن المالكية ابن مندادة ومن الشافعية ابن القاص ومن المتأخرين من هو الإمام الشنقيطي اضواء البيان في ايضاح القران بالقران واضهنه وابن باز والشيخ صالح اثيمين طيب النزيناتو متاكر توشو النزيناتو مجاز من بال يلا مالو النزيو لا ماوش ناتو بس خلاص واضح قالوا النزي من تلالاتو ليس في القران الا حقيقه بقر يلم لالو اما الذين يثبتون المجاز في غير القران ከቁርአን ውጪ መጃዝ አለ ቁርአን ውስጥ አለ የሚሉ ዑለማዎች ኩፍር ነው ከዘመኽሸሪ صاحب الكشاف واضح ነው وإمام الرازي وإمام الجويني كثر እኛ ግን ምንለው ለዓለ ይሄ የመዝሀቡ ሰለፉ ይሻላል አንድ ቀን ኢንሻአላህ ዜሮ አምስት መስጊዱ ጋር ሰምቻለሁ በአምስት ሰዓት አካባቢ ትላለች እኛው ነገር ኢንሻአላህ من المتقدمين أبو إسحاق الإسفرايني ومن الحنابلة شيخ الإسلام تيمية واضح ومن المالكية ابن مندادة ومن الحن... أيوة الشافعية ابن القاصي ومن المتأخرين الإمام الشنقيطي وشيخ ابن باز وشيخ صالح عثيمين وشيخ وإمام الألباني نزيناتو يلم عبد الرحمن بل شيخ المانو شيخ الشنقيطي مثلا رسالة الله منع جواز المجاز في التعبد للإيجاز ችኛ ሪሳላ ፈልግና ግዛ منع جواز المجاز يو منع جواز المجاز في التعبد في المنزل للإعجاز في المنزل للإعجاز ነው አለ መጃዝ ነው አለ መጃዝ ብሎ ሹፍ አሁን አይኑን አፈርጣል ኪታብ ትንሽ ቀርቶ ተፍሲሩ ነው ማን ስም ተውፊቅ ሹፍ ኪታቡን ትንሽ ቀረባል አለ መጃዝ ማን ከለከለው ማን ከለከለው طيب يا أخي وإذا أثبتت وجود القرآن وجود المجاز في الحقيقة مجاز إنها حقيقة مبالون آل بلي مترقاقت كونه فاعلم بأنك يجد دمو بجد استولى مقبل آل بي <laughs> قبان دي واضح نو <laughs> ايوه فرارا ايه انداي متاو برم بدنا يزقن نو قبا طيب وانا زي قايك لي نعم بنامي آلو እክሌ እንትና ምንድን ነው እክሌ ማን ነሽ እክሌ ሙሳብት ያደርጋሉ መጃዝ ጥራቸዋል። የዛሬ ሁለት ዓመት ነው ጥራቸዋል። አይመችኝም ብሎ ነገሩት። ሙሐዲስ ነው አስቀረ እዚህ ገጠር ነው አመጡት። እኔ ቤት ነበርኩኝ። ከዛ እዚህ ጋር ጠሩኝ። እርሶ ነው እንደ መጃዝ የለም ብሎ የምናገሩ እርሶ ነው አለ። አንተ ነው ባለው ነኝ። አዎ አንተ ነህ በለኝ። አንተ ነኝ አሉ። ሂሳቦቹን <laughs> አላመጣውም በመካከላችን ሌሎች ዑለማዎችም አሉ። እዚሁ ልችኛው ስር ጨፋም እዚህ እንዴት ነበረችም አክበርናው እነ ከለ እንደዚህ እሱ የምናገረው እስላም የሚያደርገው ሙብተዲዓዎቹ እንደዚህ ይላሉት። ይሄ እንደ ፈክር ራዚ ከዛቶም ቃለ ወቀት ቱብቱ አና ኩሉ ማ አለፍቱ ይላል። እንዶ ካዘጋጀው ካበጀው ሁሉ ነገር ተውባ አድርጋለሁ ከመሮ ዝም ብሎ እሱ ይናገራል። ይሄንን ሁሉ አኪራን አይ እኔ ሼካችን ከሼኮችን ከሼኮቻችን ስለቀረን ነው እኛም ከሼኳችሁ ይሄን የቀረን ይሄን ውሰዱ። አኪዳን ፈከተብና ለው በኮምፒውተር ጽፈን ሰጠነው። ወሰደ ያልወሰደ ያሱ ጉዳይ ነው። ኩል ረደን ባብ አልመጃዝ ለማዝጋት طيب ቁርአን ውስጥ ዚያዳ አለ ليس كمثل كافته ዚያዳ አይደለም እያለ ያለም እንዴ ያኪ ይህንን በር ለማዝጋት ቁል አንተ ያኪ መጃዝ የሚባል ኡስሉብ ምን አለሳሊብ አልአረብ በልና والله أنا ما قلت شيخ الإسلام تيميانو استياشنيا رسالة منع جواز المجاز في المنزل للإعجاز والله تنيا رسالة بتشغستيو إيشيك الشنكيتي نات شيخ الشنكيتي بيني سند أنا قرأت على هاجسا وهاجسا يمن هاجسا يشيك الشنكيتي لا نكرو وأنا قرأت على شيخ وصيل الهندي محاديث استاتشو لا نقرأ استاتشو بشيخ شنكت لا نقرأ وأنا قرأت وأنا قرأت على شيخ صالح فوزان والشيخ صالح فوزان ما لا نقرأ بشيخ ابن باز ابن باز دمو عند قدنيا نبرو بستاتشو لا عندنا نقرأوت نعم منع جواز المجاز في التعبد في المنزل للعجاز في التعبد في المنزل للعجاز للعجاز طرور سلامات ናት ኪታብ አድዋ ላይ አለው አድዋ በያን ላይ አለው ኮፒ ማድረግ ይቻላል እ ታሪፍ ሼክ ሽንቂጢ ዛሬ ለቦታ ነው እ ጥሩ ነው እ ሽንቂጤ አይደለም ያቱ ይሄ ሽንቂጤ አለው ያኛ ሼክ ሙሐመድ አሚን بن محمد المختار الشنقيطي الجكني الموريتاني الافريقي እሱ የተለየ እኮ ነው ማታ የዛሬ 40 ዓመት ምናምን ነው 42 ነው الشيخ محمد الأمين بن محمد المختار بلو الشيخ محمد الأمين بن محمد المختار الشنقيطي الجكني الموريتاني الإفريقي إيه دمو محمد الأمين الشنقيطي مالت لا متزوج محدث نو فقيه نو وإذا قلت فقيه أي ولقد صوبت لكن إذا قلت محدثا እንዲህ አይደለም ፈቂህ ነው በጣም ፈቂህ ነው እ አ የሚባል ናም እሱ ነው እሱ ነው ሐረኪ የሚባለው እሱ ነው ይሄን ውዴዳዎቹ ታሪክ የማድረግ የመኖቹ ታሪክ የሚያደርጉበት فأذن مؤذن أيتها العير إنكم لسارقون እሱ ነው አዎ እሱ ነው ናም ليس ሐረኪ እነዛ አለም ሰውየው እነዛ አለም أنا أعرفه እሱ ነው እንደዛ ብለዋለሁ አዎ ናም አንዳንድ መሰላዎቹ ላይ እነዚህ አንድ ጓደኛ በጓደኛ ላይ ታሊቅ የማደርግ ከሆነ ለይሰ መቅቡላ ይላል በሐዲስ ላይ አሁን የአንድ ዘመን ናቸው በአንድ መሰላ ላይ ይካለፋሉ አንዱ በአንዱ ይወጋል ይ نقد الأقران على الأقران ليس مقبولا بلو وإنما تطوى ولا تخبر ኤይ ችኛው ነው قال إمام شافعي رحمه الله በዚህ لفظ አይደለም የጓደኛ ጓደኛ ላይ تعليق የሚያደርገው لا تخبر ولكن تطوى በለው ጓደኛ በጓደኛ ላይ تعليق የሚያደርግ ከሆነ አትወራም ለማንኛውም ሰው ነገር ግን ትጠቃለላለች እንጂ ምንት ምን ይባላል አይዋ ያው መዝጋት ነው። አይ አሁን الذين عاصروا في አንድ ዘመን ያሉት ማለት እኮ ነው። በአንድ ዘመን ስላሉ ወይም በሆነ መሰላ ላይ ይኻለፋሉ። انظر الآن يا هل ላይ ደግሞ ሼክ ረቢ ታሪክ አድርጎበት ነበረ። እሱም ደግሞ በሱ ላይ ያህል ሐጁሪ ዑለማ አልመምለካ በያህል ሐጁሪ ያህል ሐጁሪ በዑለማ አልመምለካ ላይ ስታያቸው አንተ ላለው እኔ ጋር አስቀመጥኮ ሲያብ ጥሩ ክታብ ነው። በአንዳንድ ቦታ ማሻአላህ፣ በአንዳንድ ቦታ ደግሞ ረሂመሁላህ <laughs> ወደ ታች ነው ወይ ወደዛው ፀሐይ ሀ ቃል ኩኑ ሁና እንሻገር ወደዛው ዛሬ ስለ ስራ ብቻ ነው እ ከዚህ ምን ስትፋላ አገኛችሁ ሲሆን ነካ ነካ አድርገህ ብናልፍ ይሻላል። ውስጥ ባንገባ አይሻልም? እ እናንተ ደስ ካላችሁ እንደፈላጎታችሁ ነሽ። ምን አናገረኝ? 응? አዎ የሆነ ልጅ አለው ሁለት ልጆችና ሁለት ሴቶች አሉ ወላኪን ለይሰ ሀዛ እሳቸው ልጅ አለም ይሄ የአጎታቸው የልጅ የልጅ ልጅ የአጎታቸው የልጅ ልጅ ያለው ይሄ አሁን ያለው ሽንቂጢ ሽንቂጢ ማለት ሸናቅጣ ጎሳዎች ናቸው ፊሞ እንትና ነዋክሾት የሞሪታኒያ ዋና ከተማ ነዋክሾት አይደለም እንዴ? ሸናቅጣ የምትባል ጎሳዎች አሉ። በዛ ነው የሚጠሩት። ማንኛውም መንጃ ምን ሞሪታኒያ فهو شناقط أو شنقيط ومن جاء من إثيوبيا فهو حبشي وإن لم يكن حبشيا ايش في العقيدة حبشي في القبيلة أيوة بعيد عن الحبشية في العقيدة وأنا ود ليلها قريدة وما تكونوا سعيد الحبشي قالوا يعلمنا حتى في دار الحديث حبشيا في النسب ننجي <laughs> ليس في العقيدة وما قدر الله حق قدره وما عظم الله زلاي الذين يقولون لا الله سمي ميامة من آه، توفيقنا لا الله سيامي مسطو የሚሰጡ ሰዎች ማዓዘሙላህ ባለው ወማ ቀደሩላህ ወማ አዘሙላህ አላህን አላተለቁ እነዚህ ሰዎች ትክክለኛውን ደረጃው አላሁን ተዕዚም አላደረጉም ወማ አዘሙላህ ይኸው አንተ በአረብኛ በቀላሉ ወማ አዘሙላህ ሐቀ አዘመትህ በለው ዋድህ ነው ለአላህ ደግሞ የሚገባው ልቅና አልሰጡም ዋድህ ነው ለይሰ አላህን አልወሰኑም መወሰን አለም ይ ይ تفسير لابد أن يؤول يلا امم والأرض جميعا قبضته يوم نعم القيامة نعم آمنا قال الله يجعل أيوة السماوات أيوة في أصبعه علمني كل آمنا به يا أخي إن ديت أرقنا بالم إن السماوات والسماوات سبحان الله في قبضته براس دم ماز مداف لانات آمنا لا ننكره والأرض جميعا قبضته أيوة بس سجنوا اللاتي يوم القيامة يوم القيامة والسماوات والسماوات مطويات بيمينه تتقل عليك تتقل من ذا تتقل الله عليه زلا مرنيا غربي قبي سما سما قبا ولا ما ما يشيم تتقل الله عليه في يمينه أيوة نعم بيمينه بلو ده فسره ቢቁወት አይደለም እንደዛ ፈስሮ በራሱ ቀኝ እጅ ትጠቀለላለች ማለት እኮ ነው። እሺ ሱብሓነሁ ወተዓላ አማ የቁሉን በለው አማ የቁሉን በለው አማ ዩሽሪኩን ከሚያጋሩ አይደለም እንዴ ጥርት ብሎ አላህ ከማ يقولون ዑሉወን ከቢራ ሰዎቹ ደግሞ شوف አይዋ አላህ ሰማይና ምድሩን ደግሞ እንዴት ይችላል? እንዴት ይይዛል? አመና ቢሂ ናም ይይዛል ናም ወልአርዱ ጀሚአን ቀብደትሁ በሱ እጅ ነው ወሰማዋቱ ደግሞ ሰማ- ሰባቷ ሰማይ ደግሞ ትጠቃላለች በማ እጅ በአላህ እጅ ማለት እኮ ነው እሺ ሱብሃነሁ وتعالى عما ሙ- يشركون አይወ ጥርት ብሏል ደግሞ አማ የቁሉ ልሙሽሪኩን በለው ሙሽሪኮቹ ከሚሉት ነገር እሱ ደግሞ ተዓላ ሁና ተጠልቋል ማለት እኮ ተተልቋል እሺ المخلوقات بالنسبة إليه كلا شيء بالنس- بالعلمه ቢዕልሚሂ በዛት አይደለም ያኺ መክሉቃቶች መክሉቆቹማ ፍጡራን ደግሞ ከአላህ ጋር ስናጻጽር ስናጻጽር ማለት እኩል ስናረግ ንጽጽር ስናረግ ደግሞ እንደሌሉ ነው። በአላህ ዕልም ዘንድ ከዛቱ አይደለም ያኺ من دون እኔ ምንድን يا የፈለግኩት <coughs> قل يا ያኺ ቁል ያኺ አንዳንድ አቋሎች የሺአውን يا የአሻራን ክታብ ስትመለከት የአላህን ዛትን ይወስፋሉ። የአላህ ዕልምና የመክሉቆቹን ዕልም እንዲህ ስታያቸው ከነ ሁኔታ ጋር ደግሞ እንደሌሉ ነው። ካላሸ ለይሰ ከዛቲላህ ከዕልሚህ በል ከዕልሚህ ለዚህ እኮ ነው ቅድም ያልኩት ይ ወልኪታቡ ላቡደ ሚን ነቅሊህ ኪታብ ማንኛውም ደግሞ ዝም ብለህ ከመሻይኮቹ አፎቻቸው ማውሰል አለብህ ነቅል እዚህ ላይ ደግሞ የማያውቁ ይላል አልመክሉቃቱ ብንስበቲ ወደ አላህ ደግሞ ስናያቸው ስናነጻጽሮ ደግሞ እይወ ከአላህ ዛት ካላህ ዛት የአላህ ዛት ይበልጣል ማለት እኮ እነዛው ቁል ከዕልሙሁ ጋር መክሉቆች መክሉቆቹን ደግሞ ከአላህ ዕልም ጋር ስናነጻጽረው እኩል ስናደርገው እንደሌሉ ነው ደግሞ መክሉቃቸው ማለት እኮ ነው። ከዕልማቸው ከዕልሙ ጋር ከአላህ ዕልሙ እደግማለሁ አሁን ከአላህ ዕልሙ ነው እምቢ ካልኩ ከዛቱ በለው እሺ ከዚህ በላይ ምናምን እሺ وإن كانت في أنظار الناس عظيمة لكن بن- بالنسبة إليه كلا شيء እንደ أمام ሌሉ እኮ ነው عظمة الله سبحانه እንዲህ ስናየው وتعالى አሁን ትልቅ ነገር እኮ ነው አሁን አልከውን ወልሙከወን አልከውኑ ይሄ ነው ወልሙከወን ውስጥ አሉ ነው ብንስበት ለአላህ ደግሞ አላህ እንደዚህ ስናየው ደግሞ እን- ሲያየው ደግሞ እንደሌሉ ነገር ነው ከማ አንተ ለው ነዘርተ ኢላ አየ ጉንዳንን አው ነምለቲን ከፈለግከው ማሽከራከር ትችላለህ እሷን ላኪን ይሄ ሚሳሉ ጥሩ አይደለም ወላ የሊቁ ቢህ هذا المثال ለአላህ ይሄ ምሳሌ አይሆንም እ ብርቅ አሁን ቅሩ እስቲ አሁን وإن كانت في أنظار ሸር ውስጥ الناس ማግባት ጥሩ ያለን ጊዜን እየፈጀብን ነው እናንተ እሺ እንደፈለጋችሁ እሺ لكن هؤلاء لكن هؤلاء ما ياكي توفيق هؤلاء المخلوقات بلو النزي يو إيوه، النزي مخلوقات شو النزي مخلوقات شو اه ما عظم الله بلو ما قدروا الله ما قدروا الله بلو زالاي لا الله دمو تعظيم السطوم لكنان السطوم لا الله دمو نه حين جحدوا قدرته وعظمته والله ليس قادرا على كل شيء استغفر الله العظيم እንደው በ- አንተ ጋር ዘንድ ቢሆኑ والله አፋቸው መደ እ ጥርስ ማስመር ብቻ ሳይሆን እንታስገባለህ አፉን ውስጥ ታስገባለህ والله والله ليس قادرا انا رايت في كتاب الاحباش والله ليس قادرا على شيء አግንተ ሰውየው እንዳትል ረዱ ከማን ነው ከለማ የምጽፈው والله ليس قادرا على كل شيء አላህ በሁሉም ነገር ቻይ አይደለም والله ولقد رأيت بعيني يا أخي والكتاب متصفيا أمامي مما لتني فلقوت واضح ليس قادرا على كل أي أيوة، على كل مستهيلات فلقوكم نزع أشياء ونقدم واضح ها الله قادر على ممكنات نجي مستهيلات ما خلق أي شوف نفسه فلقوت ها على كل شيء بلا أنت زقابرون አልኩሉ ጀምዕዩን ለይሰ መጅሙዕ አይደለም በሉ። አንተ አሁን እዚህ መንጥቅም ውስጥ ግባ ግባ እንዳፈራው ጀምዒ ማለት ሹፍ አዕጥ ያ ተውፊቅ ሀዘል ቀለም ሊባዕድ ጠለባ ይህንን እስክሪቶ ለአንዳንድ ተማሪዎች ስጦ ከተባልክ ሙሉ አይደለም ነል ዋድህ ነው። ሌሎቹን አስቀራው። ይሄ መጅሙዕ ይባላል። ዋድህ ነው። አዕጥ ልቀለመ ልጡላብ ከተባለው ለሁሉም ማትኮ ነው። جمعي بلل واضهنه والله خلق كل شيء من الماء يلم ده قرآن وست دينغام كنتنا يفترون ده وهان يفترون أي ما كان مائعا ما كان منطوقا متحركا ابزانيا يرمو يمين كساك كساو حركة الله ونهلو نقر كمن دني يفترون كوهانو واضحنو والله خالق كل والله خلق كل شيء አለ እንዴ ሌላ አለ አሁን خلق كل شيء አለው አለ والذي خلق كل شيء والذي خلق كل شيء አለ خلق والذي خلق خلق የሚል አለው ሁሉም ነገር የፈጠረው ራሱን ፈጥሯል እስተትና ማድረግ አለብህ እዚህ ላይ መጅሙዕ ይባላል ሁሉ ግን ጀምዕ ይባላል። እነዚህም ባቦችን ዝጉልን። አንገባም እስቲ ውስጥ እሺ በሩ በል ሒነ ጃሐዱ ቁድረተሁ አላህ የአላህን ደግሞ ቻይነቱን እንካር ሲያደርጉ የአላህን ደግሞ አይዋ አዘመቱን ታላቅነቱን ደግሞ እንካር ሲያደርጉ ደግሞ አላህን አላተለቁም የአላህን ቻይነት ማቻሉን ደግሞ እንካር ሲያደርጉ ሲያደርጉ የአላህ ደግሞ ታላቅነቱን ደግሞ የለም ስሉ ደግሞ አላህን ደግሞ አላተለቁም ነው ሰዎች እውነት ነው ዋضح ነው ያኽዋን ليس بواضح ليس بواضح واضح طيب ولا شنو ترم لي أن لا القباو متى يقرأ سيفهنتنا بل يا أيها الناس ضرب مثل فاستمعوا طيب إن أنت سو شوي يا أيها الناس يا من كنت بشرا ناطقا يا من كنت على و... تمشي على وجه الأرض برجلين وتبطش بيديه وتنطق بلسانك እንዲህ ማዕት እኮ ነው። እናንተ ሰዎች ሆይ በምድር ላይ በሁለት እግር የምትራመዱ በሁለት እጅ ደግሞ የምትይዙ በአፋችሁ የምትናገሩ ሰዎች ወይ ዋድህ ነው ናስ ማለት እኮ ነው ኩለ አየትን ፊሃ ያ አዩሃ ናስ ፈሂየ አያቱን መኪያ ብያለሁ ባለፈው ይይ አታስታውስ መሰለኝ ኩሉ ፊሃ አያቱን ብያ አዩሃ ናሱ ብላ የምትጀምር ፈሂየ አየቱን መክየቱን ለይሰት መደንያ ብያለሁ طيب ከረሳው መረቱ ቢሐዋሳ ወላ አድሪ እሺ በሐዋሳ መንገድ አለፍኩኝ ሐዋሳ ወዴት እንደሆነ አላውቅም ይላል አንተ አይደለም እሺ ከሌላ እንደኛ ነው እሺ ላላ አንተ ነው እንጂ በማዕና እሺ ያላ ያላ م- إنه- ضرب مثل ምሳሌ فاستمعوا له. ተደርጓል እናንተ ሰዎች ሆይ ምሳሌ ተደርጎላችኋል። እሺ ፈስተሚው በደንብ ስሙ። ይሄ ይጠፋባችኋል። በደንብ ስሙ። እሺ አሁን ምሳሌው ጀመረ። ሹፍ ካነከ ቃለከ መን ቱሪዱ አን ተስተሚዕ ኢላ ሀዛ ልሚሳል ጆሮን ክፈትና ስማ። እነዛ እነዚህን ታድኡና እሺ ሚን ዱኒላህ ይህንን አያ ዛሬ ጠዋት ቀርተን ነበረን። ፊያ መሻክል ጊዜ የለንም። ሌላ ጊዜ ነው የምንቀራው ኢንሻአላህ እነለዚነ ተድኡነ ከአላህ ውጭ የምትጠሯቸውን የምታመልኳቸውን እሺ ስሙኝ፣ ምንም አንድ ዝም ማፍጠር አይችሉም። እያንዳንዶቻቸው ዝምን እንፈጥራለን ብሎ ብሰበሰቡም ለን የኽልቁ ዙባበን ለን ሀርፉ ነስብን ወደዋሚን አበደን ማለት እኮ ነው። አበደን አበደን በለው እዛ ላይ ዛሬ ቀርቶ ሙአቀት አይደለም። ለን ሙአቀት አይደለም። እሺ ወኢን የስሉቡ ወለው እጅተመዑ ለሁ ለው ለው ካነት ሙተዓልቀተን ቢልፊዕል ፈአመሉሃ ባጢሉን አንቺን ባላገባ ኑሮ አልሰቃይም ነበረ። ባላገባ ኑሮ ፊዕል አለም ድርጊት ነው እ ዋضح ነው። ከሐዋሳ ለደርስ ባልመጣም ኑሮ መኪና አይጋጨኝም ነበረ። ቁል ቀደረ الله ما شاء ሐዋሳን ብትቀሪም መኪና ይገጫሃል በለው ያዘን <laughs> በላ ለምሳሌ ያህል ያደረጉ ነው እንጂ የለ እሺ እ وإن يسلبوا ሌላ ምሳሌ እናደርግልህ እስቲ እነዚህ ሰዎች ደግሞ ዙባብን እንፈጥራለን ብሎ ቢሰበሰቡ ለን በለው እዛ ላይ ለን طيب لو قال تمكين ይህንን ምንድን ነው ላፕቶፑን እስቲ ለዛሬ ሊዮ እስቲ የሆነ ቦታ ነው አልሰጥም ለን አጥለከ ካለው እሱ አሁን በሽምግልና ወይም ደግሞ ሰው ለምኑ ነገ ሊሰጥ ይችላል። ወላክን ለን ሙራጃ ያላትም ሌላ ቦታ እሺ። ወይን የስሉብሁም ዱባብ ወለው እነዚህ ሰዎች ደግሞ ዝንብ ማፍጠር ቀርቶ ዝንብ ከነሱ የሆነ ነገር ቢወዝዳቸው ቢቀምባቸው ላ ምንም ምንም ደግሞ ከሱ ሊወዝዱ አይችሉም። ضعف الطالب ضعف በለው الطالب والمطلوب ሰዎቹም ተደከሙ ይ- ተፈላጊም ተደከመ ማለቱም ነው እዚህ ላይ አማርኛ ጥሩ አለ በዚህ ላይ አይዋ ضعف الطالب ተደከ ምንድን ነው ፈላጊ ያው ፈላጊ ደከመ ወልመጥሉብ ተፈላጊም ማን ነው ዝንቡም ደግሞ የሆነ ነገር ምንድን ነው ቅባት ደግሞ ከነሱ ቀምሶ ቢሮጥ ቀሞ ቢሮጥ ፈላጊም ሙሽሪኩም ተፈላጊም ዝሙም ደግሞ ضعف خلاص ወይ አንድ ከአንድ እንጨት እዛ ጋር ይቀመጣል خلاص ምን ማለት ነው ይሄ هذا مثال أحرى በለው እዚህ ላይ شوف لو ضربه ድንጋይ ድንጋዩ ሱብሃንአላህ ድንጋይ ሄዶ የሚያመልኩ ድንጋይ እንደው ንፋስ መጥቶ ድንጋይ ቢመታቸው ለምን መታኝ አንተ ባለገ ብሎ ቁጥ እንትና ሊያድርጉ አይችሉም ሱብሃንአላህ من الذي يسمع هذا المثال عقل ያለው من له قلب او القى السمع وهو شهيد يلا ما قدر الله ما عظم الله بل ስለዚህ ደግሞ አላህን ደግሞ በደንብ ትክክለኛ ላላተለቁም እሺ ما عرفوا عظمة عظمة الله እሺ وقدرته وجلاله وعلمه وهم يقيسونه على አላህን ደግሞ ይለካሉ እሺ ولذلك تنقصوا الله አላህ شوف የአላህን ቁድራ ስለማያውቁ አላህ ላይ ጉድለትን አመጡ ማለት እኮ ነው አይ አይብ ሰሩ በሮ በአላህ ላም አላህን አየቡት አላህን አዋረዱ በለው አውዝ ቢላህ ተነቀሱ ማለት እንደዛ እኮ ነው ዋና አማርኛ አላህን ራሳቸውን የተዋረዱት እንጂ መቼም አላህን አያዋርዱም ግልጽ ነው የኢኽዋን إذا كنتم بأجمعكم من أولكم إلى آخركم وجنكم إنسكم إيش وإنسكم لو اجتمعتم على لخلق ذباب لو اجتمعتم لخلق ذباب أقل شيء أقل شيء እንደውም ذباب أقل شيء ነው እንደ ከመክሉቃት ናም እሳቸው ለሰው እንዲገባ ነው የፈለጉት ነምላ በለው እሺ لا تستيون شوف لو أن أولكم كما جمروا من من آدم بلو وآخركم جنا وإنسكم ዑለማዎች የሚኖሩበት ሌሎች የሚኖሩበት ወጅነኩም አላ ሰዒድን ዋሂድን በለው በአንድ ምድር ላይ ለሸምሱ አንድ ደግሞ ዝም እንፈጥራለን ብሎ ብትሰበሰቡ ላ ተስተጢዑነ በለው ው ላ ተስተጢዑን ዝም ብላችሁ እኮ ነው ተሰባሰባችሁ እንጂ ወደ የቤታችሁ ግቡ በላቸው እሺ በል ወክሱስ እናንተ ሳይሆን በተለይም እነዛ እናመልካለን ብሎ የሚሯጡ ሁኖም በተለይም ደግሞ ከአላህ ውጭ ደግሞ የምትጠራቸው ወይም ደግሞ የምታመልካቸውን እሺ አርባበን ይሄ ምን አልአሊሀቲ ምን አልማዕቡድ ማለት እኮ ነው። ምን አልአሊሀት አሊያው እነዚህን ደግሞ ሳውን ሼክ ሁሴን ቃጥባሬ እብሪቲ ምናምን አላባ እዚህ ናር አመድ ነው ኑረላ አህመድ ነው። ኑረላ አህመድ ናር አመድ ነው። እሺ ዘእሺ የለም ወልአርባ ይበለው ጀምዑ ረቢን ብዙ ጌታዎችን እንፈጥራለን ብላችሁ ደግሞ እነዚህ ደግሞ ብትሰባሰቡ ለን ተክልቁ ዙባበን በል የለም لن يخلقوا ذبابا ولو اجتمعوا له لو تجمعوا لو تجمعوا لو تجمعوا مهارة لو تجمع ለው ተጀመዐ መህረቱ መህረቱ ለጥባ በለው ሹፍ አሁን ይሄ ደግሞ እንትን ሌላ ነው ለው ተጀመዐው ለው ተጅመዐ አይደለም አንተ ራሴ እንደዛም ያስኬዳል ለው ተጀም ለው ተጅመዑ ብትሰብስበው ማለት እኮ ነው ብትሰብስበው አንተ ራሴ መህረተ ለጥባ በለው በጣም ደግሞ ፋርማሲስት ነው ጠቢቡ ሐኪም ነው ሐኪሞችም ብትሰበስበው ብትሰብስበው እሺ ወልሁዛቅ በለው والحذاق في እንዶ ደግሞ ቀዶ ጥገናን በደንብ የሚያውቁትን ብትሰብስባቸው እ العالم والص- والصناع- ፊል ዓለም በለው የለም ፊል ዓለም ያንተ في العالم ወሱናዕ በለው والصناع ወሱናዕ በለው ስለ መኪና ፈቶ መኪናን የሚሰራ ሰውን ብትሰብሺ والمخترعين ወልሙክተሪን ፈልሳፎቹን ብትሰብስባቸው وتقول لهم ለነዚህ ሰዎች ሹፍ أوجدوا ሄይ لنا ذبابا ፋርማሲስት አንተ ፋርማሲስት ነው? ጠዩ ነው። አንተን አይመለከትም። አብሽር፣ አንተ አቂዳ ያለው ሰው ነው። ነው ቁልተ ለሁም ለነዚህ ደግሞ አንተ በጣም አዋቂ ነህ። አረ ፈልሳፊ አይደለም እንዴ? ለነዚህ ሁሉ ብትላቸው አውጂዱ ለና ቀርታል። መቼ አውጂዱ ለና አዝገኙልን እናንተ ያጠባና ሁዛቅ የሆናችሁ ቀዶ ጥገና የምታውቁ እናንተ ነው ነውና እስቲ አንድ ዙባብ እስቲ አንድ ዝንብ አዝገኙል ብትላቸው እሺ ላ የስተጢዑን ኧረ ተው እባክህ አንተ ይሄ የኛ ፊል አይደለም ይላሉ ማዕ አነሁም ይሄ የኛ ፊል አይደለም ይላሉ ወይም ደግሞ ይሄ የኛ አይመለከተንም ይላሉ ምን የራሱ የኔ አይደለም አልንችልም አይደለም እንዴ የኔ field አይደለም ከምለው بل لو تجمع አንተ ራሲ ብትሰብስባቸው المهرة አዋቂ ማለት እኮ ጮሌ ማለት እኮ ነው። ጮሌም ብትሰብስባቸው ስለ ሕክምና በደንብ የሚያውቁ ስለ ቀዶ ጥገና በደንብ የሚያውቁ ብትሰብስባቸው እንደዚህ ሆኖ እኮ ነው የሚቀራው። አፉን ከፍቶ አረ ይሄ field አይደለም። ጭራሽ ደግሞ ሰባት ዓመት ባሳለፍኩ ዩኒቨርሲቲ ውስጥ እንደዚህ ነገር ሰምቼ አላውቅም። <coughs> አይዋ ፈልሳፎች ወሱና መኪናን ፈቶ የሚመልሱት ያ ይሆን እ የለም። በነገራችን ይሄ ምንድን ነው ቡሌ ሆራ ይሄ ቦረና ነው ምንድን ነው ይሄ ክብረ መንግስት ዳዋ ተጠርቻለሁ። ሀገሩ እንዴት ነው? ወረቀት መጥቶ ከትናንት ወዲያ ሰጡን። አማርኛውን ስለሚችሉ እኔ አማርኛ አልችልም። መጥቶ በአማርኛ ዳዋ አድርጉልን ሰፋ ያለው ዳዋ ነው አሉማ ኮንፈረንስ ነው ምናምን ብሎ ነው ወረቀቱ የመጣው። አገርቷ እንዴት ናት? ሰለፎች አሉ ከሌሉም ደግሞ እንዳትበሉኛ ንገሩኝ። እሺ የቤት ስራ ከደረስ በኋላ የምትነግሩኝ። ይሄ ምክረ መንግስት ነው። ቡሌቦራ የሚባል ከተማ ቡሌሆራ ነው ያለው። እሺ ሰለፊ ሀገር ነው ካላችሁም ይሄዳለሁ። አይደለም ከሌሉም ያው እሺ አዎ እኔም ሂጄ አላውቅም። እውነት እኮ ነው። በዚህ ክብረ መንግስቱ ነው እንትና ምንድን ነው ይሄ ወንድ አለታ ወንዶ ነው የሄድኩት እንጂ ወደዛ እንትና አላልኩም። እሺ እ ወተቁሉ ለሁም አውጂዱ ለና ዙባበን ላ የስተጢዑን ዙባበን ብትላቸው ወደ አታደባልቁ አንተ አውጂዱ ለና ዙባበን ካልካቸው ዝንብን ፍጠርልን ካልካቸው ላያስተጥዑን በሉና ጃቡን ስጦ እዛው እ ማዓነሁም ይስተጢዑን አሉ ያቱን ደማ አጥፋ አንተ እዛ ላይ ማዓነሁም ይስተጢዑን አየብኑ እነዚህ አሁን የመጡ ሐኪሞችም ወይም ደግሞ መኪና ፈቶ የሚመልስም ደግሞ ይችላል። አልበዋኺራ በሉ አልደረስንም እዛው እ በልሽ ማን ነው እነዚህ ሰዎች? እነዚህ ሰዎች የብኑን ይችላሉ የስተጢኑ ይችላሉ አየብኑ ማስመሽ መገንባት አልባዋኺረ በለው አንተ ባዋክለው ትልቅ መርከብን ማስራት ይችላሉ። አልሃኢለቲ አልከቢረቲ በለው አልከቢረቲ በለው አንተ ትክክል ነኝ። አማርኛ አስጠፋብኝ እኔ ነገር እኔ ራሴ እሱ ያስቸገረኝ ቦታ አውቃለሁ። አንዳንድ ሰው ደግሞ ያኛል በአማርኛ አይደለም። እሺ በል ሹፍ፣ እነዚህ ሰዎች ሁዛ ቀዶ ጥገና፣ ሌሎችም ደግሞ ስለ ፋብሪካ ምናምን የሚያውቁት እነዚህ ግን ስጠይቃቸው ትልቅ እንትና ማስራት ይችላሉ። በርከብ ፊልዳቸው ነው። እሺ ወለቲ ፊሃ መጣራቱን አይዋ፣ እችኛ ደግሞ መርከቧ ደግሞ ምን አይነት መርከብ ነው የሰሩት? ደግሞ አይ ኤርፖርት ያለበት መርከብ ማሳት ይችላሉ። ጣይራ ደግሞ ፕሌን መታ በዛ ላይ የምታርፈውን መርከብ ማስራት ይችላሉ። አልሀይል አልከቢራ ብያለሁ ቅድም። ሰው ደግሞ በደንብ አልወሰደም፣ ያጠራጥራል፣ ይውሰድ እምብልል እያሉ ነው። አልሀይል አቁል አልከቢራ በል አንተ። እኛ የሌለው ነገር ለአንተ አማና ነው። አይ ያንተ ክተባች ወአማናቱን አለይ አላለችም እናንተ በል شوف والتي فيها በየት الوسط በዚህ መርከብ ውስጥ ደግሞ المطارات airport። አየር ማረፋ ያለችዋን ማስራት ይችላሉ። ነገር ግን አንድ ዙባ ማፍጠር አይችሉ እነዚህ ሰዎች ከምገርሚ እ ምን ነው ዝም አላችሁ? وتحمل طائرات ቱሽ أيوا شوف! አየር ማረፋ ብቻ ደግሞ ያለችዋን መርከብ ብቻ ማስራት ቀርቶ መርከይዋ ፕሌኖቹን ደግሞ ተሸክማ የምትሄደውም ደግሞ መርከብ ማስራት ይችላሉ እነዚህ ሰዎች። ወይብኑ ጣኢራት አልከቢራ ወይም ደግሞ ቶ መርከብ መርከብ ላይ አየር ማረፋ አየር ማረፋ አየር ማረፋ መስራት አየር ማረፋ መስራት ይችላሉ። ዋዝህ ነው። ወይም ደግሞ መርከብ አየርን ደግሞ ተሸክማ የምትሄደውም ደግሞ ማስራት ይችላሉ። እነዚህ ወይም ቶ ደግሞ ራሳቸው ደግሞ ፕሌንን ማስራት ይችላሉ። እነዚህ ሰዎች ፕሌን ስራ የምትላቸው ከሆነ ፕሌንም ማስራት ይችላሉ ጠያር መኪና የለም እንደ ፕሌን واضح ነው يقدرون على صنع هذه واضح ነው ዮ ويبنون يو يا اخي ليس واضح ني زي ليس واضحا هؤلاء استي لو قلت لهم استي اباك استي عند ذنب فطر لمت فطر خلق خلق لمتلو ፍጠሩልን የምትሉ ከሆነ ለን የኽልቁሁ ዛቆቹ፣ ዓለሞቹ፣ ሱናዎቹ፣ ሙክተሪዎቹ አይችሉም። ምንም ፊልዳችን አይደለም ይላሉ። ፊልዳችን ባይሉ ጥሩ ነበረ። አናውቅም ብሎ አይሉም እንዴ? ዋድህ ነው። ግን እነዚህ ሰዎቹ የስተጢኑ የብኑ አልበዋኺር አልከቢራ ትልቅ ደግሞ መርከብ ማስራት ይችላሉ። ምን አየር ማረፋ ያላት መርከብ ወይም ደግሞ ፕሌንን ተሸክማ የምትሄድ ወይም ደግሞ ከዚህ ቀርቶ አልፎ ምንድነው ፕሌንን ማስራትም ይችላሉ እነዚህ ሰዎች وهذا لو قلت لهم كذلك ايش بل امم يبقى أما خلق الذباب طيب እሺ اما خلق الذباب በለው እችኛን ዝም ማፍጠር وإيداع الروح على فيه ከፈጠርክ በኋላ ሩሂ ውስጥ ማስገባት فلا آه. يستطيعون ፈላ ያስተጢዑ አንተ ሁዛቅ እና አንተ ፋርማሲስት የሆንኩ አንተ አይ አንተ ቀዶ ጥገና የምታወቀው ሁዛቀው አንተ ሱና ፋብሪካ መኪናውን ደግሞ አይዋ ፈቴ ደሞ የምትገጥመው ሙክተር ፈልሳፊ ሆንኩ። ይሄ ያንተ ፊልም አይደል? ይሄ እንደ ፊልድ አይደለም። አርፈ ቁጭ በላፈን ዘግተ ገባሁን አልገባህም? ሱብሃንአላህ ሱብሃንአላህ ተጣሃሪ በል እሺ ሁም ይሰውሩነ ሱረተ ዙባቢ ተይ እነዚህ አሁን ለምሳሌ ማን ነው ቶፊቅ እነዚህ ሰዎች ሀታ ሐኪሙን ፋርማሲስቱም የዙባብን ደግሞ ፎቶ ማንሳት ይችላሉ። የእሷን ቅርጽ ማቅረጽ ይችላሉ። እሺ ኢንሳኒ ወሰቡዒ والإنسان በሉ والإنسان በሉ የሰው ፎቶምና የዙባብን ደግሞ ማንሳት ይችላሉ። والسبع በለ የአውሬን ونحو ذلك። أيوا የምንድን ነው የከብትም የምናምኑ ولكنهم لا يستطيعون أن يضعوا فيه روحا። روح ውስጥ ማስገባት ነው። ይሄ የነሱ field አይደለም የአላህና ولهذا قال لهم أيوا أحيوا ما خلقتم ይላል ባላ ቅያማ ቀን ይሄ أحيوا ما خلقتم የሰማችሁን እናንተ ይሄ أحيوا አኑሩት እስቲ روح አድርጉበት እስቲ በራሳችሁ የፈጠራችሁን ነገር እስቲ ይህ አመር ምን ይባላል? أمر إعجاز ን ይባላል። تعجيز ወይም ደግሞ የመድካም system ተነስና በዚህ እንገላለን ሸምሱ በዚህ ማን ተነስና ሩጥና እዛ ቆርቆሮ ላይ ቁጭ በል። አይ እንዳትሮጥ ይላል። በርህ ማሮጥማ ይችላል። سبحان الله ከዚህ በርህ ደግሞ በክንፍ እዛ ቆርቆሮ ላይ ቁጭ በል እንገላለን? ከየት መጥቶ በምን ከንፈ ነው ከዚህ ጋር እዛ ጋር የሚሄደው ይቀጥላል እንጂ ዋضح ነው አምረ ተዓጂዝን ይባላል አምረ ተዓጂዝን ይባላል የማድከም ሲስቴም ወይም አድካሚ ሲስቴም ማለት እኮ ነው ዋضح ነው ያ አኺ እሺ ወላኪን ላ የስተጢዑ ብዙ አእምሮዎች አሉ ቁርአን ውስጥ አምረ ተህዲድን ቶፊቅ እዛ ቦታ ሂድ እስቲ ምንድን ነው ውስጥ ያለው ዛቻ አለም እንዴ? የቅድማን ሴቱ ያበር ድረስ እስቲ ከደረስክ ምን ጃብልም እሺ ከተላል እሺ መልሱ ማለም ምን ይላል ያ ዘንብላ አብሽር፣ ተደ መብስር የኒካ መንኳ ከሆነች ማለት ትችላለህ። ምን ችግር አለ? እሺ እ ላኪን ላ የስተጢዑነ አን የጅዐሉሁ የምሺ ወየተከለም ላድርጉ አይችሉም። ያምሽማ ይችላሉ ሊያድርጉ። ነገር ግን ሩህ የለም። ይሄ ሪቦት የለም። ሪቦቶች ምንድን ነው? ይሄ ሮቦት እዚህ እያደረጉ ደግሞ ሰውን ይመታ። አሁን እስር ቤት ደግሞ ሰውን እንዲመታ አደርጋለሁ። አንዳንድ ቦታ ለስቃይ በል እሺ። ኢነማ ይኸጢጡነ ፈቀድ ተኽጢጠን ፕላን ነው የሚያወጡት ላኪን ነፍኸሩ እንደዚህ ደግሞ እነዚህ ከሳል ነው እንደዚህ ይሆናል ብሎ ፕላን ያወጣሉ። እሺ لكن نفخ الروح من أمر الله አይዋ ውስጥ ደግሞ አይ አይዋ ሩህን ደግሞ ማንፋት የአላህ ትእዛዝ ነው እንጂ የሰው አይደለም فكيف يقاس الخالق جل وعلا بالمخلوق واضح ነው ለሰው ሸይ የምትለው ለአላህ ሸይ ይባላል አላ ጠሪቀት الحقيقة ከተባለው ቅድም ብለናል እሺ لا تبلغ ላ ይውቃሱ አይለካም ነው በአማርኛ እንዴት ነው አይገመትም አይለ ምንድነው በአማርኛ ቂያስ አይናዘንም። እሺ የለው ላ ተብልጉ ልቁሉ ወላ ልዑቁሉ ወደ አላህ ደግሞ ማድረስ ደግሞ ማንኛውም አቅል አደርስም። ወላ ተተኸየሉሁ ወልአውሃሙ በለው ወልአውሃሙ የለም እንዴ ይሄ ቅዠት ሰው የሚቀዠተው ነገር ደግሞ ወደ አላህ ማድረስ ይችልም። አይዋ ያንተ ቅዠት ዝም ብለህ አውሃማት ቅዠት ነው። ቅዠት አውሃማት ቅዠት ነው። ወላ ተተኸየሉሁ ልአፍካሩ እንደዚህ ብሎ ደግሞ አላህ እንደዚህ ነው የሰራ ብሎ እንደዚህ ብሎ አላህ እንደዚህ ነው የሰራ ብሎ እንደዚህ እሰራለሁ የምትል የሚባል የለም። ተተኸየሉ ማለት እንደዚህ የማይሰወር ማለት እኮ ነው። የማይታይ ለሰው የማይገለጽ ሰዎቹን ደግሞ አላህ እንደዚህ አድርጎ የችኛን ዝም ፈጠረ ያለም እኔም እንደዚህ ላድርግ የምባል የማይባል ወላ ተተኸየልሁ ሹፍ አላህ እንደዚህ ብሎ ዝንቧን አፈጣጠር እንደዚህ ነው ጀመረ፣ እኔም እንደዛ ይጀምራሉ የማይባል ተኸዩል ማለት እኮ ነው። ከአንተ ጋር የሚሄደው ምንድን ነው ይባላል። ይሄ ምንድን ነው ጥላ አለም? የሰው ጥላ ምንድን ነው? ኸያል ይባላል። ሰው ከዛ የተወሰደው ማለት እኮ ነው። ከሰው ጋር የሚሄደው ምንድን ነው? ጥላ አለም እንደ የማይታሰበለው ወላ ተተኸየሉ አፍካር በፍቅር የማይታሰብ ነገር ማለት እኮ ነው። ግልጽ ነው። خلاص አልሐምዱሊላህ ያላ ይበቃል። ባውሉ ብዙ ኮንሽኛ ዛሬ ሌላ ሁክም ላይ ነው። አልምም ያው ክታቡን ማክተም ሳይሆን ሸርጡ ይ ሸርቱ ክታቡን ማጨረስ ብቻም ሳይሆን ማጨረሱም ጥሩ ነው። የሚመረጠው እሱ ነው። ይ ማጨረሱም ደግሞ ሸርጡ ሸርጡ ነው ሸርጡ ነው ላዝም ነው እንደውም ላዝም ነው ነገር ግን ዋናው ፋዋኢድ ነው አንደ ሙሽኪላ ያለውን ይዞ ማግባት ነው አሁን ከከተመ ሰው አንተ እችኛም ብቻ በደንብ ከቀራ ይበቃሃል ማክተም ብቻ ሸርጥ አይደለም ይበቃል የቺዋን ንጥራ ትንሽ ንጥራ እንደፈለጋችሁ ያህዋል እኔ በእናንተ ውስጥ አይገባም። ደርስ የሚባል የለን ያህ የኛው ለውካን ደርስማ በቅዳሜ ስራ እኮ ነው። የከሰዓት አሁን ይሄዳል። ለእናንተ ብዬ እኮ ነው። ምን ሀጃ እንዳለ ታውቃላችሁ። የእናንተን ግን ማስቀደም የ- ከሱብሂ እስከ ስ- ስ- ሰባት ሰዓት እነዚህ ስለት አድርጋለሁ በቃ እናንተን ብቻ ለማስቀራት እና በአማርኛ ብቻ የሚቀሩት እም ለ- ደርሱ እስካለ ድረስ እስከ ገለ ድረስ ነው እንተብሁ ደርስ ካለው እስከ አምስት ሰዓት ድረስ ነው በዛን ሰዓት እናንተ ልክ ሁለት ሰዓት መገኘት አለባችሁ እዚህ ለወደፊት ኢንሻአላህ ደርስ ስለሚጀመር ሁለት ሰዓት እስከ አምስት ሰዓት خلاص አንዳንድ ጊዜ ወይም የለም ኢንሻአላህ በአሁን ዘመኑ ደርስ የለንም አልহামዱሊላህ ነገር ግን በመሃል አላህ ሌላ ሀጃ ያምጣ እ አሁን በመሃል ايوه نعم باذن الله ان شاء الله እሺ ኢንሻአላህ ዘመኑ እስከ 15 ቀን ኢንሻአላ ፉስሃ አለኝ ኢንሻአላ እረፍት አለኝ መሰለኝ። እናንተ ከተማ በሚመቻችሁ ቀን ቅጥሩን ኢንሻአላ እስከ 15 ቀን በመሃል እረፍት አለኝ ኢንሻአላ። ሁል ቀን ሁል ቀን ሳይሆን አይ እሁድ መምጣት እችላለሁ። ላለ እሁድ ማምጣት እችላለሁ ቢኢዝኒላህ ወደማ እዚህ ያለ ነው። አዚ እዚህ ያለው እንዳይቀርብን እዛ ወላሂ ጁምዓስ ተተናቀን ነው የለም እሺ እችኛን ትንሽ ቅሩና እስቲ እናያለን እስቲ قوله إيه. يعلم السر وأخفى وهو إيه. على عرشه استوى እም፣ لا يتنافي استواؤه على عرشه مع كونه يعلم السر وأخفى ይህንን በማወቁ ማለት እኮ ነው አርሽ ላይ ያለው የተደበቀና በደንብ የተደበቀው ማወቅ የተሰወረው ማወቅ አይዋ አይከለክልም ደሞ አርሽ ላይ ሆኖ የተደበቀውን ነገር እንዴት ያውቃል የሚባል ጥያቄ ያለው ኢማም አልበርሃሪ ረሂመሁላሁ ረህመተን ያውቃል ያውቃሉ የፍርቃዎቹን ቃስዳቸውን ስለሚያውቁ እኮ ነው ሹፍ ላይ የተናፊ አይጋጭም ውድቅ አያደርግም አላህ የአርሽ ላይ ሆኖ አይዋ የተደበቀና የተሰወረ ነገር አያውቅም አይባልም። ያውቃል። አርሽ ላይ ማሆኑ ማሆኑ ሌሎቹ ነገር ደግሞ እንዲያውቁ አይከለክልም። የተደበቁትን ነገር እንዲያውቁ አይከለክልም ማለት እኮ ነው። ያውቃል። ፈፊ ተሕት የዲህ በለው ፈፊ ተሕት አምሪህ ወከውኒህ ወተሰሩፋት ያትልም ሁሉም ነገር በሱ እጅ ነው። ያውቃል ላ ቱቀየነን አላህ ፈውቀ አርሺህ በለው ይኸው እዚህ ላይ ላ ተቁል እንዳትል ማታ አልተኛም አይ ስራ ካለው መሽጉል የሆንኩ እንደሆነ ማታው ወጣት ነው ያለም እንዴ አ እያጠናህ ነው እያጠናህ ነው የምታድረው እንጂ አብሽር ሌሎች ስራ ምን ليس هذا كثير ነው طيب لا تقل ان الله ان الله بائن عن خلقه شوف الله كبا نعم كباريوا ርቋል በዛቱ ናም እናምናለን ይሄን ላኪን بعلمه قريب ነው በራሱ علم قريب ነው ولا تقل ان الله فوق عرشه بعلمه فقط بلو ያዘን ቢላችኛም ፈቅ እንዳዘጋው አላህ በራሱ علم እዛው አርሽ ላይ ነው خلاص በቃ ولا يعلم السر واخفى وما تحت الثرى ምባለውን አይዋ እንዳትናገር ጥሩ አይደለም። ወከውኑሁ አላህ አርሽ ላይ ማሆኑ ላ ተናፋ አይጋጭም። ምን ማሆኑ የተደበቀውና በደንብ የተሰወረው ነገር ከማወቁ እሱን የሚሰውረው ወይም አይዋ እንዳያውቀው የሚያደርገው ነገር የለም። ያውቃል። ወዕልሙሁ እንደሁ ጠይብ ፈላ ዩቃል አቡ ፋጢማ እዚህ ከማኖሩ ይልቅ ከማኖሩ ጋር ሐዋሳ ውስጥ ያለው ዩኒቨርሲቲ ውስጥ ደግሞ የሚሰራውን ነገር ያውቃል አሁን እዚሁ ነው ለምን ቅድም ሲጀማመር አንዳንድ ነገሮችን አይቶ ነው የመጣው እዚህ ስለሆነ ብቻ ከሱ አይሰወርም ማለት ነው ለሰዎች የሚታየው ነገር ነው ليس انه يعلم الغيب አይደለም አንተ እሺ በል አትቀራም እንደ ተውፊቅ فلا يقال إنه إذا استوى على إلى على العرش ያው መጣ ምን አንከራተን فلا يقال አይባልም اذا استوى على العرش የኩኑ በዒደን አን ናስ እንደዛ የሚባል ነገር አይሰራም። አርሽ ላይ ከተደለደለ ከአርሽ ላይ ተደለደለ የሚባል አማርኛ እኔ በደንብ አይገባኝም። <laughs> ከአርሽ በላይ ከሆነ በለው አይዋ ታቢር እንደዛ እኮ ነው። ከአርሽ ላይ በላይ ከሆነ ከባሪያዎቹ ርቀዋል አያውቅም አንባልሽ አንለው እሺ ወላ የስመዑ ወላ የራ አስተግፊሩላሁ አልዓዚም ቁል አስተግፊሩላህ ያ አይሰማም አርሽ ላይ ከሆነ አይሰማም፣ አይመለከትም፣ አያይም አንልም። የአኪ ለይሰ ረጁለን ለይሰ በኒ አደም መንግስት ደግሞ እዛ ላይ ሆኖ በአሁኑ ሰዓት ደግሞ በአንዳንድ በቴክኖሎጂ ስለሆነ ያውቃል ምናምን ውሸት ነው። እንዲሆነ አንተ ባላገ መንግስት ካልኮ ይሰማል። <laughs> አንተ ወላይታ መንግስት ሆንኮ እየሰማኝ ነው እንዳሁን አንተ ወላይታ እንኮ ጠቅላይ ሚኒስትር ላ አቁዱ ላ ላለ ባዕድ አልጀሃላ ደግሞ ይሰማኛል ተው መንግስቱ ይሰማኛል የሚልም አሉ። አንዳንድ ገጠሬዎቹ አባማኔ ምንም የማያውቁ ተው ከመንም ነገር ይሰማናል መንግስት ላለ ሙምኪን መውጁድን ፊል አርድ እሺ በል فهذا تشبيه للرب تشبيه للرب بالمخلوق الله دمو اندزي لا يسمع ولا يرى بعيد عن العرش مالته دمو الله مسمسل بمن በመን ما تكون ايه دمو اي አይሰወርም معيونم فالله جل وعلا الأحياء عنده سواء واضح السباء والناس وكلهم አካሄዳቸው አረማመዳቸው ሐረካታቸው ሰከናታቸው دمو አንድ ቦታም ሲቀመጡ ያያቸዋል ሁሉም ሰው ነው እሱ ዘንድ ማንም ከሱ የሚያመልጠው የለም አንዳንድ ጊዜ ድሮ ሞት የሌለበት ሀገር እንሄዳለን ይላሉ የት እየሄድክ ነው ሞት የሌለበት ሀገር ልሄድ ነው በል እሺ هذا ما تقوله العامة ጁሃላዎቹ የሚሉ ነው አማ التي لا تعرف كيفية الصلاة ولا كيفية الزكاة ما تعوقوا فالعامة مقلدة عامة ሁል ጊዜ ደግሞ ምን ናቸው እነሱ ሙቀልዶች ናቸው ትስስር ያደርጋሉ በሰው ነው ራሳቸውን የሚያስሩት بل الشيء لا يخفى عليه شيء سبحانه وتعالى القريب والبعيد ولو القريب والبعيد نعم. وأول وأول يا أخي شوف الخلق وآخره ما كان في الولايات المتحدة وفي كندا واستراليا وأنتاركتيك إن أنتم متقلمني وما فوق العالم وما فيه ኩሉሁ በይነ የደይህ አዘ ወጀለ አንተ ዝም ብለህ እንደዚህ ዓለምን በእጅ ግሎባል ምንድን ነው ገላቦ እንደዛ ነው በእጅ እኮ ነው አያምን እኔ በነገራችን የምልጠይቅ በደብሊው ደብሊው ሶስት ጊዜ ዋርልድ ምንድን ነው አበርቬሽኑ ይሄ ምንድን ነው ደብሊው ደብሊው ሶስት ምንድን ነው ይሄ abbreviation ኑ እንዴት ነው ምንድን ነው እስኪ ኢንተርኔት ላይ ያለው አይ ደብሊው ይላል world ዋይድ ዌብ እ ዋይድ ዌብ wide ዌብ ምንድን ነው? ዝም ብሎ አንዳንድ ደግሞ ከقرية واحدة የሚለው ዝም ብሎ አንድ ነው እንደ አንድ መንደር ነው ምናምን። ይሄ በአረብኛ ትርጉም ላይ አይደለም። በል እሺ ايه واول واول واول واول خلقي واخر واول خلقي ياوقال واخر من نسو زند زانو من غنا يمطاونا غنا يالفهم ياوقال واول ايه واول واول منا القريب والبعيد واول الخ... واول الخلق واخره ايوه نعم ايه عطف نو انجي من تنعلم باول الخلق امكالكو يتشالال ايشي والدنيا والآخرة كل شيء كل هو في علم الله في علم الله سبحانه وتعالى كلمة منه من نقدو سامونا بس انت انما جزاو لما اندمشت اي قلم كمان من دم ايوا ايوه وليتا يونيفرسيتي كيرما اندم يستمر واضح نو زاري دوها لما تمثيل ايامنا ها عرفت هذا الوقت خذ الراحة يا أخي لا تموت أنا هشم طيب ابشر إن شاء الله ولذلك هذا الكون الهائل يسير إيه كون دمو بإنجليزية من كون مالت يونيفرس فرس يونيفرس طيب هذا الكون بأمارنياس يلم إيه كون هائل كبير يهنو يسيره ያሸጋግራል አላህ ደግሞ ያ- እዩዋ ያዞራል بقدرته وإرادته وصنعته نعم وصنعته وصنعته በለው ወሰንዓቲ አለም وصنعته ወሱንዓቲሂ በራሱ ፍላጎት በራሱ ቻይነት በራሱ ደግሞ አይዋ ጥገኝነት ምንድን ነው መጠጋጋት ነው ጥገኝነት እ እሺ إن الله يمسك السماوات والأرض أن تزولا የኢጃዝ አልቁርአን ብሎ ይሄንን አያ ይጠቀማሉ የኢጃዘል ቁርአን ብሎ የሆነ መጽሔት በእንግሊዝኛ የተጻፈች እነ ዶክተር ምናምን ኢኽዋኖቹ እነዛ እያጋላበጡ ይሄዳሉ። ኢጃዘል ቁርአን እሺ። ኢነላህ ጌታ يمسك السماوات وال ሰማያትና ምድርን ደግሞ ይይዛታል። أن تزولا እንዳይወገዱ እንዳይሄዱ ይይዛታል ይይዛቸዋል። ولئن زالتا إن أمسك እነሱ ከቦታ ደግሞ ከተወገዱ ም- ኢን አምሰከሁማ አምሰከሁማ ምን አህዲን ሚን ማንም ደግሞ ቦታ እንዲረጋጉ አያደርጋቸውም አይ የሚይዛቸው የለም من بعده ያላሱ በቀር إنه كان حليما غفورا ሐሊመን አላ ኩል ሸይን ገፉረን ሊመን አዝነበ ወታበ ኢለይህ ማለት እኮ ነው እዚህ ላይ ደግሞ እነ ሰማዋት ካነታ ረፍቀን ፈፈተቅናሁማ ብሎ ኢልመል ዐስሪ ኢልመል ከውል ኢልመል ሐዲስ ብሎ ይናገራሉ ናኑ ማ አረፍና ወኩሉ ማ ጃአና ወኩሉ ማ ቃለ አላህ ወረሱሉ ብቻ ነው የምናውቀው። አላህ እንደዚህ ብሏል፣ ሐዲሱ እንደዚህ ብሏል፣ ኢልመን አስሩ እንደዚህ ከዚህ ጋር ይገናኛል፣ እንደዚህ ነው የሚባለው። ይሄ ምናምን ይሄ በቅርብ ጊዜ በኢልማ በሪሳላ ቲቪ ላይ ይሄን ኢንካር ሲያደርግ ነበር። ድሮም ደግሞ እናውቃለን አልሐምዱሊላህ። ይሄ ኢኽዋኖች እንትና ነው። ቁርአኑ ደግሞ የሁዳዎቹ ወፍቋል ለው ይናገራል። ጃሂሉ አሊም ተነስተው እዚህ ላይ ደግሞ የሁዳዎቹን ወፈቀ ያለም ቁርአን ይላል። عليه ما يستحق من الله تعالى ለሚገባው ለሱ የሚገባን አላህ ተነስቶ ቁርአናችን የሁዳዎቹን ይዋፍቃል ይላል ይገጥማቸዋል ይላል በል سير الأفلاك حليما بعباده አይቸኩልም ቸኳይ አይደለም غفورا لذنوبهم إذا تابوا ባለው ሸርጥ ነው እዛ ላይ እም አይዋ በጠገኘቱ ነው በማጠገን ነው ጥገኝነት አዎ ፊ ተሕሲኒሂ በማሳመር ማት እኮ ነው ከውኑም በመገጣጠም እም በጥገናው ለማለት ነው አዎ ሱንዓቲሂ በጥገናው እሺ سير الأفلاك سير ሰይሩል الشمس አፍላክ ይበለው والقمر እነዚህ ሰይሩል አፍላክ ማለት ፉልኮቹ ፉልክ ማለት ማንኛውም ነው አይዋ ኮከብም አይዋ ምንድነው እ اللهم صل ባህር ውስጥ የሚሄደው ሰፊና ወይም ደግሞ መርከቡም አፍላክ ይባላሉ እነሱ መጓዛቸውም ያውቃል على هذا سير الحساب الشمس بلو. الدقيق ሰይሩ ሸምስ በል አንተ سير الشمس والقمر ይመጣልሃል ገና ኢንሻአላህ ቦታን አላወቅንም እንጂ ይመጣልሃል ቃለ ወሸምሱ ተጅሪ ይላል ሄይ ኢማም አልበርባሃሪ ወልአርዱ ተጅሪ አይደለም በድንጋይ እንደዚህ አፈረት መታን እንደፈን ባለገ ሲያስተምር ዝም ብለህ ተቀብለህ ከሚትሄድ እ سير الشمس ቁርአኑ والقمر ወሸምሱ ተጅሪ ሊሙስተቀር ይላል ይሄ ሳቡኒ አሁን ጥሩ ነው የሚያስጠለንበት ምክንያት ምንድን ነው ወለቀድ ረዳ አለይህ በኢማሙ ሳቡኒ ላ ሼክ ሳቡኒ በለው ኢማሙ ሳቡኒ ረሂመሁላህ ኢማም መሰለፍ ነው آه، لا أبو عمرو عثمان الصابوني من علماء القرن الرابع الهجري الإمام الصابوني سواتشو إنكم يا ذنب الله جبل ناتشو ترى ناتشو أبي عمرو عثمان الصابوني واضح نو نعم؟ أيوة أيوة من هملة الحديث عقيدة السلف وأصحاب الحديث ملا الكتاب أيوة أبو عمرو عثمان الصابوني من علماء القرن الرابع الهجري ይሄ ደግሞ ሼክ ሙሐመድ አልይ ሳቡኒ የሰፉት ተፋሲር አባት ነው ሶስት ሙጀለድ ነው በየቦታ ይሸጣል ይህ ኪታብ አንዳንድ ጥሩ ነገር ነው ታዊል አለው እንጂ والذين ردوا على شيخ محمد علي الصابوني شيخ بن باز شيخ محمد جميل زينو رحمهم الله رحمة واسعا والدكتور بكر أبو زيد ሂልየቱ ጣሊብ ልዕልም የሚል ሌላ ክታብ አለ በሱ ላይ ረድ ያደረገው ዋድህ ነው እነዚህ ሶስቱም በሱ ላይ ያደርጓል ማለት እኮ ነው ረደን ሰይአን በሰው ይላል እንደውም ለሱ የሚገባው እሱ ደግሞ አነ ሸምሰ ላ ተዱሩ ወልአርድ ተዱሩ ይላል ይ ሼካችን ደግሞ ሲያስተምሩ እችኛም ቦታ ከደርሱ በኋላ ክታቡን ጣሉት እንደዚህ አጀተን አሉ እዚህ ያለው ለምን አዘግራችሁ ነው አማራ ኦኛኝ ባያውቁ ቢዘይሩ ጥሩ እኮ ነው። ወላ ዘይሩ ያ ኢኽዋን ለይሳ ሰለፊ በአማርኛ ብቻ የምናገር ነው እንዴ? <laughs> ላኢላሃ ኢለላህ የፈለገው ከምባታ ይሁን ወለይታም ይሁን እነዛ ካን ሰለፊ ወላሂ እችኛ ቦታ ደርሱ ወላሂ እንደዚህ እኮ ነው የወረሩት ክታቡን አከዳ ቁርአኑን ነሱን እያየው ስንሸራተት እኮ ነው እያዩ እኮ ነው እሳቸው ከሱ ነው የሚያስተምሩት። ለምን ሌላ ክታብ እያለ ከዛ ነው የሚያስተምሩት። ቦታን እየነገሩ ነው። እኛ ቦታ ሰውየው ዋሽቷል፣ ይ ጥሩ አይደለም፣ ነፍሱ ይሄ ነው እያሉ ነው የሚሄዱት አሉ። አሁን 125 ናቸው ድማቸው እዚህ ከተማ ዜሮ አምስት አሁን ከዚህ ቀጥሎ መዚድ አለው። አሁን ቅራት ላይ አላቸው። ዘይራችሁ ዘይሩ አህባሾች ምንድን ናቸው በአሁን ሰዓት ደምጡ አንዳንዶቻቸው እነሱን አላስከፍሩም ግን ፍርዖን ተብሎ የሚጠሩ ካሉት አሁን ዛት እነሱ ናቸው አሉ። ፍርዖን ማለት መግደል ይቻላል ማለት እኮ ነው። ለማሆኑ አሉ እነሱ እንደመጡ አህባሾች እሳቸው ድሩ ነው የሚያውቁት። አህባሾቹ መጥተዋል አሉ። ሻሸመኔ ገቡ አሉ። ለሰው ሰላም አለይኩም ካልከው ሰላም ይመልሳሉ፣ እጅ ይሰጣሉ እንዳሉ ዋዝኖ እዚህ ላይ ይኸው ሻሸምኔን የገቡ ሀጂ አሉ። ሀጂ ብለው ጠቁ ሰዎቹ። ገቡ እዚህ አሰላም አለይኩም ካልኳቸው እጃቸውን እንደዚህ ለሰው ይዘረጋሉ ወይ አሉና ጠየቁ። እሳቸውን የሚሉት አዎ፣ አይ እጅ ከሰጡማ ምን ችግር አለ? እንደው በዛው ጥሩ አይደለም እንደ ያለው እጅማ ከሰጡ ምን ችግር አለ? አትገሉም እንደ እያሉ እኮ ነው። እም እም <laughs> ነው አሉት። ጠይብ እዚህ እዚህ እዚህ እዚህ ዜሮ አምስት ነው እዚህ አስር ደቂቃ አዎ ይልቃል ትንሽ ታው አንድ አስር ደቂቃ ነው እም ከዚህ እ አንድ ቀን ይዘውን ሄዳለን። ኢንሻአላህ ከቂራት እኔ አሁን አላቃዬ በተለይም ክታብ ካወጣ በኋላ ሙተወትር ነው አንድ ሰው ነው የሚያደርግላቸው እም طيب እሺ እሺ على هذا الحساب الدقيق بد- الذي لا شوف. يتخلف على حسب شوف ፈለኩም በራሱ ፀሐይዋን በራሷ ጨራቋን በራሷ አላ ሀዘ ሂሳብ በለው በዚህ ትክክል ሂሳቤ ይሄ ደግሞ ማትማቲክስ እንዳይመስል አንተ ሂሳቤ በዚህ ሂሳብ ማለት እኮ ነው ሹፍ በዚህ መንገድ ማለት እኮ ነው አደቂ በትክክል አለዚህ ያለ ተከለፉ በለው ወደ ኋላ የማይጓተተው ፀሐይ ጠዋይ ከወጣት በኋላ እዛ አልቆመችም طيب واضح ነው ዋልህ ነው። ሰውን ደግሞ አሁን ህፃናቱ ህፃናቶቹም ደግሞ እያደጉ ነው። ሁሉም ደግሞ ለራሳቸው የሆነም ቦታ እየሄዱ እኮ ነው። ላ የተከለፉ ወደ ኋላ አይቀርም። አልሙስሊሙን ሙተከልፎች ናቸው። ሴቶቹን አታስተምሩ። አይዋ ሙስሊሞቹ ሙተከልፍ የሆኑበት ምክንያት ሴቶቻቸውን ስለማያስተምሩ ነው ይላሉ። ሙተከልፍ አንተ ነው አለው። ሙተከልፍ ገብታችኋል ነው ኋላ ቀርነት ኋላ ቀርነት አንተ ነው አለው። ያንተ ምስት ደግሞ ሱሪህን ገርግዳ እንድትሄድ ያረኩ አንተ ነው በለው። ከዚችኛ እስቲ እንደ ሻፍና የምትሄደና ያንተ የትኛ ነው እስቲ ሰው የሚመርጦ በለው እ የታሸገ ኬክና ያልታሽ ካልታሸገ ኬክና የምትበላ የምትፈልጉ በለው። እሱ አቅል እኮ ቃል ረሱሉላህ አያውቅም። እሱ ያውቃል እንደሱ ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም ጋር አልቆ ምንም አያውቀው። እሱ በማያውቀው በአቅል ንገረው። አካ አንቺ ለካ ያልታሸክሽ ከግነሽ ውጭ ክልን ከቤቴ አ በለው ቁል ማተሻ እሺ በል ይቃል ወላ የግለጡ ወላ ይፍጥዑ ወላ የግለጡ በለው በስተችኛው ጻጓ ደግሞ ተመልሳ ወደ ምንድን ነው ወደ ወሎ አትሄድም አይ አይ ወይ ወደ ወራቤ እሺ ወይ ወደዚህ እሺ ወላ ወላ ወላ ያገለጡ ይሄ ነው ዋዶ ገብቷል። ወላ ያገለጡ ይሄ ነው። ጠዋት በየት ነው የወጣችሁ? ወደ መግሪብ ለማሄድ ነው። ተመልሰ ወደ ሌላ ሀገር ማለት ነው። አቅጣጫውን አትስትም። ወላ ይልኽጥ በለው በሚሰራ ነገር ላይ ደግሞ አይሳሳትም። ከጣ አይመጣበትም። እሺ የት ነበርክ? ኩንተ ማዘውጀትክ ولا في ዱቄት ፋብሪካ طيب سير الافراك طيب እነዚህ ሹ ከዛ ጋር ተያዘ ነው ዩሰይሩሁ ከሚል ጋር የተያዘ ነው ሰይሩል አፍላክ ፈለኮቹ ማለት እኮ ነው መርከብ አይዋ ከዋክብት እነዚህ ሁሉ መጓዛቸውን ያውቃል ወሰይሩ ሸምስ በለው እ ፈለካ ማ ሰይር ማለት መጓዛቸውን ነው ፈለክ ማለት ኩካ ክብት ደግሞ ወይ ደግሞ እንን ነው ሰፊና ወይም ደግሞ ዶን መርከብ ማለት እኮ ነው። አይዋ በሁሉም ና ነው ፈለከ እንትና ነው ወይም መንገዶቹ ደግሞ ኩል ማተሻይሺ እ ወላ ይخطኡ ያውቃል ደግሞ ማሄዳ መጓዛቸውን ያውቃል። የጻሃራና የጻሃን የጻሃይና የጨረቃን መጓዛች ጉዛቸውን ያውቃል። አላሀዘል ሂሳብ ደቂ አይልም ነ በትክክላችሁ መንገዳቸው መንገዶቻቸውን ይዘው ሲሄዱ ያውቋል። ወላ የግለጡ ወላ ይፍቱ አለዚ ላይ ተከለፉትን ወደ ኋላ ተመልሱ እያለኝ ነው። አለዚ ላይ ተከለፉ ማንኛውም የራሱ መንገድ ሲቶ ፀሐይዋን የራሷ መንገድ ትሄዳለች። ማ እሺ፣ ጨረቃውም እንደዛ ነው። ወላ ያቅለጡ በለው እንደ ኋላ ጠዋት ደግሞ ወደ ምዕራብ እንዲሄድ ነው የታዘዘው። ተመልሶ ደግሞ ወደዚህ ወደ ሌላ ሀገር እንዲሄድ አያደርጎም አላህ واضح نو ايه نو يغلطو مالاتي ايه نو ولا يخطئو النزي نغروش نمو سيا سمارات اي ساتاتم مم. هذا من الذي نظمه هذا من الذي نظمه من الذي نظم هذا التنظيم ان نمو النزي مستكاكاو ما نستكاكلو نغر انسانت مخلوق وي ما نستكاكلو ما في جواب ايش والله جل وعلا ما ليش شوف ايه شوف هذا هو تحقيق بالحق نو إيه إن جماعة تبريق داي مسر إيه تككلن يا مسر جانو من الذي خلق الكون الله ينو من الذي خلق الله ينو الله ينو الله ينو إيه الله الله الله الله الله هدو هدو حرف انت نبلو هلكن هلكن جدلن جدلن جدلن كونو أهلك أهلك أهلك ما نقول بلا تلفني أنت እኛ هو الله يو بلفظو مخارجو يفلدوچو اوطاطو اناونسيشن متلو انانته ايوه خلا كل جمل كلها موجوده ها ها الله يلعلك ذا جمل الكذا كصوفيه يا ذنب الله كالصوفيه المتمرده الجاهله ودقولي ما زغبات صوفيون عندنا نجزي ወለቀ ሰሚቱ በቅርብ ጊዜ የሆነ እንትና ሰማውን ቃለ ቀድ ኑከፍሩሁም አንዳንድ ሱፊያ ከሀድ ያለፉትን ማስከፈር ይቻላል አለ። የሆነ ሼክ ነው ከመስሪ እኛ ማስከፈር ደግሞ ይሄን ጆሮአችሁ አይስማሽም። እሺ በልኝ ለስና ሙከፍሪን ያደን ቢላህ ሸምሱ የወጥሩ ክታብ ይዞ ይመቷል። እንቀራለን ጊዜ ካለን እንቀራለን። አልቀመር ወንጁሙ ሙነዘመቱን ሳ እነዚህ ተስተካክሎ ነው የሚሄዱት سائرتون تقواجنات كما هي اندال لتشوانا نعم. إلى أن يشاء الله نهاية هذه واضح نو الله يجيز كم بال جيزش دمو چرسوال القوال دمو قوميس كم بال درس زاري ዛሬ ደግሞ ይበቃሻል خلاص ከተባለ دمو የለም ايشي والانتقال الى الى الاخره طيب طيب ايه انا اقول لك الان طيب فلنقرا شيء والانتقال الاخره يا الدنيا ደግሞ ነገር ከሆኑ ይሄ ዩኒቨርሲታል ምን የምትሉት ነገር ቀርቷል خلاص ወደ አዱና የምትጓዙ ካሉት خلاص ነቅልት ወደ ዳር አኺራ ደግሞ ትጓዛለች الذي نظمها حكيم الله- عليم سبحانه طيب ይህንን وتعالى ያስተካከለው ማን ነው ያስተካከለው ተንዚም ያደረገው ተርቲብ ያደረገው አይወ ሐኪሙን هو الذي لا يضع الشيء إلا في موضعه ሁወ ላ የዳዑ ሸይ ላ ፊ መውዲዒሂ ማንኛውም ነገር ደግሞ የማያስቀምጠው የማያስቀምጠው የት በቀር ለሱ የሚገባውን ቦታ በቀር ሁወ ላ የዳዑ ሸይአ ኢላ ፊ መውዲዒ በለው። ማንኛውም ነገር ደግሞ የማያስቀምጠው ምን በቀር ለሷ የምትገባውን ቦታ በቀር አይኔ እዚህ ጋር ቢያስቀምጠው ፍቅስ እዚህ ጋር ቢያስቀምጥስ እንዲያ <laughs> ይሄ ዘከሩን ከዚህ ወስዶ እዚህ ጋር ቢያስቀምጥስ ወላሂ አትቀን ትክክል ነው በደንብ አስተካክሎታል ወላሂ ሁሉም ነገር ደግሞ ለሰው ስብሃንአላህ ነዘመ ሐኪሙን هو الذي يضع الشيء في موضعه هو الذي لا يضع الشيء إلا في موضعه خلاص عليم بحركاتهم بلو ሐኪም እዚህ ላይ የተባለበት የዘገበት ምክንያት ምንድነው ሐኪሙን ፊ አፍላክ ሸምስ ወልቀመሪ ሙነዘመን አሁን አሊሙን ደግሞ መቼ ሰዓት እንደሚደርሱ የት እንደምትመለሱ ያውቃል وكذلك حركاتك وسكنا وسكناتك يلا እሺ በቃል الناس أن በልበል እሺ እኔ በእንትን አለም ራሳችሁ በቃል ካላችሁን እኔ እንትን አለም ይበቃል እኔ አልችልም እኔ አለም እዚህ ጋር መግቢያው ማቆሚያ ያደረግነው الناس لما يرون آلة دقيقة يتعجبون من هذه الص- من هذه ስናዓቲ الصناعة ሰዎቹ ደግሞ ትንሽ የሆነ ፋብሪካ ውስጥ አርቶ ወጣውን ነገር ካዩት ይገረማሉ። ሹፍ አሁን ሰዎቹ ደግሞ ካዩት ከተመለከቱት አንድ መሳሪያ ደቂቃ ትንሽ ትንሽ የሆነ መሳሪያ ተሰርቶ ደግሞ ከፋብሪካ የወጣችውን መሳሪያ ትንሽ ካዩት ደግሞ ይገረማሉ። وهذا الصانع ምን እያልክ ነው አንተ መትኑ? ምሳ አልደረሰም ማለት ነው። መቱን ትበላለህ? እሺ እየ እንዴት እየበላህ ነው? ተውፊቅ ቶሎ ቤት ትናዳለህ? አናሱ ሰዎቹ ለማያረውና ሲመለከቱ አለተን ደቂቃ ትንሽ መሳሪያውን ከተመለከቱት የተዓጀቡነ ሚን ሀዚ ስናዓቲ ከዚችኛው ደግሞ ፋብሪካ ይደነቃሉ፣ ደግሞ ይገረማሉ። ምን አይነት ፋብሪካ ነው እኛን ደግሞ ሰርቶ ያወጣ ይላሉ። ገባ እንደ አንተ وهذا الصانع بلو وهذا الصانع طيب ማን ነው እንደዚህ የሰራው? ገና ነው ጃቡ وهي قطعة قطعة صغيرة. صغيرة شوف ማን ይሄንን ትንሿ እንደዚህ ደግሞ የምትገርመው ነገር ሰራ? ማን ነው የሰራው? وهذا الصانع ما- وهذا الصانع اصله እሺ فكيف بالكون كله እችኛ الذي لا ቅጣዓቱን يتخلف እችኛው ቅጣዓቱን ሰጊራ ትንሿ ማጥቅ ነው ፈከይፈ እሺ ይህንን ደግሞ ሰው ሰርቶ ከፋብሪካው ያወጣውን በዛ ላይ ትገረማለህ ታደንቃለህ አይደለም እንዴ እ طيب و- من الذي صنع هذا الكون هن استي أفلا ينظرون إلى السماء كيف خلقت ما ما أحد ينظر ما أحد ينظر بل الشي من الذي يمده ማን እሺ ማን الذي يرزقه በለው ሰፋ እንደዚህ ያረዘመው አይዋ እንድጓተት ያደረገው ያው ሰፋ እንዳለው ይሄንን ከውኑን ደግሞ ይሄንን ከውኑ ደግሞ ሲፋቱን ያደረገለት የሰጠለት ማን ነው እሺ ወመን الذي ومن يصونه الذي يصونه طيب መክሉቆቹን እንዳለ ደግሞ ሰማይም ሆኖ ሌላዎችን ደግሞ የምጠብቃቸው ማን ነው መን ለዚ የሱኑ ሀዘል ከውነ ኩለሁ ወላ የተገየሩ ይህንን ከውን እንደዚህ የጠበቀ ማን ነው? እስቲ የማይለወጡ የማይቀየረውን የተከለፉ አይ ወደ ኋላ የማይለው ነው። ምሳሌ ወይም አንዱ ከአንዱ ጋር ብቃጭስ ሰሜን ያለው ሰማ ከዚህ ጋር ብጋጭስ አንድ ነው አይደለም እንዴ? ግማሽ የተወሰነ ማለት እኮ ነው። የሰሜኑ ሰማይ ከሐዋሳ ጋር ተጋጨ ይባል ያ ዘምላ በል እስቲ ولا يقصر فيه شيء ወላ የተከለፉ እሺ ወላ ይቀስሩ ፊህ ሸይኡን በዚህ ውስጥ ደግሞ አላህ ራእዩ ያልተገደበው ሲሰራ ደግሞ ራሱን ያላሳጠረው ደግሞ ለምን ለሁሉም ለሁል- ሁሉም ደግሞ ለራሱ ቦታ እንዲሆን ያደረገው ራሱን ደግሞ አላሳጠረውም አይዋ አልገደበም ማለት እኮ ነው ሁሉም ወደ ራሱ ቦታ እንዲደርስ ነው ያደረገው هو الله جل وعلا ናም አመና ቢሂ هذه المخلوقات الصغير الصغير منها والكبير እም من الذي يجلب من لها الذي الارزاق يجلب لها الأرزاق أرزاقا ለዝምና ለቱ- ለኑ- እ፣ ቱካን ወይም ደግሞ ለትልማን ነው ርዝቅ የምሰጠው። አንተ ነው ምሳ ገዝተህ የምታመጣላቸው። ራሴ ቤት ውስጥ የምትቀልበውን ድመት ደግሞ ሂጂ ባክ ዛሬ ደግሞ ገንዘብ አትናት ትላለህ ከፈለከው። ላኪን አላህ ሱብሃንአላህ ይቃል በአንዳንድ ቂሳ ነው እንጂ ላይ ሐዲሳን سليمان كان عند كان يهن مخلوق مخلوقات شون أبلا الله بلو الله إنت يك يالو أنا آتي إن شاء الله أمشي من حمام وأرجي إن شاء الله ولكنه لم يستطع كا كان دس كسدس ساعات إيه كسا ليس معثورة الله شيء ينبول ببالا نجي كان دوات كسدس ساعات يتوسنين أبلا الله شون يتوسنين دمو بسولا سيجعو دمو توفي إلى الله عليه بالا ليس قصة معثورة ليس معثورة يا اخوان ግን ያው የምትቀልቡት ነገር ዝም ብላችሁ እንዳትሞክሩ። ምክንያቱም እስካሁን አልሰጠም። እንደሚቀዳ አንደኛ አያውቁም። አያውቁም እንዴ? ያው እንደዚህ አሁን ከኛ ጋር የሚያወሩትን አይነት ወሬ ነው ብዙ ጊዜ ያው ከቂያቱ ባለፈ ማለት ነው። እስካሁን አልሰጠም ወይስ አሰሟችሁ ወይ ደግሞ ተስተካክሎ ምክንያቱም ከዚህ እሳቸው እንዲሁ ለእኛ የተናገሩት ሰዎች